ልጆች ሁልጊዜ ቋሚና ጠቃሚ የሆኑ ህግጋቶችን አላህ ስብሓንሁ ወተዓላ እንዳስቀመጠ እምቲናን ሲሆን እነዚህ ቀደም ሲል የተጠቀሱት የአላህ አንቀጾች ነትሉሃ አለይከ ቢልሐቅ እኛ በትክክል ባንተ ላይ እናነብና እናቀርብልሃለን ብሎ በቀጥታ ተረበል የተወረዱ ህግጋቶች መሆናቸውን አረጋገጠ ለነቢዩ አለህ ሰላቱ ወሰላም ወይነከ ለሚነል ሙርሰሊን አንተም እነዚህን የመሰሉ የተዋጣላቸው ህግጋትና ደንቦችን ሳትጽፍ ሳታነብ ከማንም ሳትማር በዚህ መልክ ለማቅረብ መቻልህ ከመለክተኞቼ መሆኑን ያረጋግጣል እኔ ባላስተምርህ ኑሮ እነዚህን ሁሉ ዓለም አቀፍ ድጋቶች ማን ነበር ሊነግርና ሊያስተምርህ የሚችለው በማለት የነቢዩንም ንቡዋ መሰከረላቸው እና ከመለክተኞች ነህ ስል ከዛ ጋር በማያያዝ ነው አሁን የሚነሳው ማለት ነው እንግዲህ ነቢዩን አለህ ሰላቱ ወሰላም አላህ በተለያዩ አያቶች በተደጋጋሚ እሱ ከአለም ህዝቦች መካከል እንደመረጣቸውና ለዚህ ድል እንዳበቃቸው እያረጋገጠ ነው አሁንም እንደተለመደው ወኢነከ ለሚነል ሙርሰሊን በኢና አክዱ አንተ በእርግጥ ወላሂ ላሚቱ ራሷ እቺ ላመልቀሰም ሞት ያፈርቀሰም ናት ተጠቁማለች ማለት ነው ወይዘቲ ወጀላሊ በክብሬ በግርማ እምላለሁኝ አንተ ከመለክተኞች አንዱ ነህ አላቸው ማለት ነው መለክተኞች ሲነሱ ደግሞ በርካቶች ናቸው በታሪካቸው እንደሚታወቁት ሁሉም መለክተኛ የተባለ ሁሉ በአንድ ደረጃ አለመሆኑን ለመግለጽ ደግሞ አያይዞ ምን አለ تلك الرسل فضلنا بعضهم على بعض تلك الرسل المنتخبون من عند ربهم ከጌታቸው ዘንዳ የተመረጡና ለዚህ እድል የታደሉ የሆኑት መለክተኞች ደግሞ بعضهم فضلنا بعضهم ከፊላቸውን አበለጥናቸው አላባዲን በሌላው ከፊል ላይ ይላል ነብይ ሆነ ማለት ሁሉም ነብይ እኩል ነው ማለት አይደለም ረሱል ሆነ ማለት ሁሉም ረሱል አንድ ደረጃ ላይ ነው ማለት እንዳይመስላችሁ እነዛ ረሱሎች ደግሞ በየዘመኑና በየሀገሩ የመረጥኳቸውና ለዚህ እድል ያበቃኋቸው በደረጃ እስበርሳቸው ይበላለጣሉ መጀመሪያ በጥቅሉ አላህ ከህዝቦች መካከል የመረጣቸው በመሆኑ ከሌሎቹ ምርጥ ናቸው ማለት ነው እስበርሳቸው ደግሞ በሚታዩ ጊዜ አንዱ ከሌላው በተለያየ ማዕረግና ክብር የተበላለጡ ናቸው የአላህ ፍቃድ ሆኖ አንዱን ከሌላው አብልጦታል ማለት ነው እና ነብይ የተባለ ሁሉ ሁሉም አንድ ደረጃ ነው አይባልም منهم من كلم الله እና በምንድን ያበላለጣቸው ብትሉ በተለያየ ዘርፍ ነውና ለምሳሌ ያህል ናሙና ለመጥቀስ ቢፈለግ ከሩስሎች መካከል አላህ Subhanahu Wa Ta'ala ሙባሸረተን በቀጥታ ያናገራቸው ይገኛሉ ይላል አብዛኛዎቹ ነብዮች በአማካይ በጅብሪል አማካይነት ነው የሚያናግራቸው እንጂ ቀጥታ ያናግራቸው ግን አንዳንዶቹን ለየት ያለ ክብርና ማዕረግ ሲሰጣቸው ጅብሪል ከመካከል ወጥቶ በቀጥታ ረብል ዓለሚን ያናገራቸዋሉ ማለት ነው እንደ ነብዩላህ ሙሳ አለይሂ ሰላም እና እንደኛ ነብይ ማለት ነው ወከለመ الله ሙሳ ተክሊማ እንዳለው ሙሳ አለይሂ ሰላም በሲና በረሃ አላህ በቀጥታ አናግሯቸዋል ያንን እንግዲህ ከሌሎቹ ነብይ ከቀዳሚ ነብዮች ሁሉ የበለጡ መሆናቸውን ያመለክታል ማለት ነው ሌሎቹን ጅብሪል ልኮ በጅብሪል አማካይነት እንዲበለው እንዲበለው እያለ በሰማ በለው ነው ሙሳን ግን በቀጥታ አንዴ ብቻም አይደለም በተደጋጋሚ አናግሯቸዋል ማለት ነው ይሄ ከሌሎቹ ነብይ ለየት ያለ ክብርና ማዕረግ ለሙሳ የሰጠ መሆኑን ያመለክታል ማለት ነው ወረፋ بعضهم درجات ከፊሮችን ደግሞ በአንድ ደረጃ ብቻ ሳይሆን ድርብርብ በሆኑ ደረጃዎች ከፍ አድርጓቸዋል ይላል ምስለከ እንዳንተ አይነቱ ለማለት ነው እኛ ነብይ አለይሂ ሰላቱ ወሰለም እና እንግዲህ አብዛኛዎቹ ነብይ ሚላዩት በሁለት ነጥብ ወይ በሶስት ነጥብ በአንድ ነጥብ ሊሆን ይችላል ማለት ነው አንዱን ደግሞ ከነሱ መካከል በጣም በርካታ በሆኑ ማዕረጎችና ነጥቦች አብልጠነዋልና አልቀነዋል ይላል ነብዩ መሐመድ አለይሂ ሰላቱ ወሰለም ለዚህ ደረጃ የበቁት በሁላቸው ምስክርነት በመጨረሻው አለቃችን መጨረሻ ላይ ነው የሚመጣው እያሉ ሁላቸውም መስክረውና ተንበየው ነው የሄዱት ማለት ነው እና እጅተማቲ ፈዳኢል الأعمال ومحاسن الخصال በነብዩ መሐመድ ላይ አለይሂ ሰላቱ ወሰላም በማንኛውም ነብይ ላይ ተበትነው የቆዩት መልካም ስነ ምግባራትና መሰናይ ስራዎች ሁሉ ተጠቃለውና ተሟልተው የተገኙት እሳቸው ላይ ነው ይሄ ቀደሙት ነብዮች የተለያየ ደረጃዎች አሏቸው የነዛን ሁሉ ደረጃ ባካተተና ባጠቃለለ መልኩ ነው ለመጨረሻው ነብይ ድሉን ያሸከመው ማለት ነው وكان فضل الله عليك عظيما الى ሌላው ቦታ ላይ የአላህ ትሩፋት ባንተ ላይ በጣም ግዙፍ ነው እንደሌላው ቆንጠር አድርገን ሳይሆን ገምደል አድርገን የሰጠን ይላቸዋል ማለት ነው እና በዛ አጋጣሚ አንተ የነብያት ወይም የሩሱሎቹ አባል ነህ ማለት ብቻ ሳይሆን አለቃቸው ነህ ከእነሱም በብዙ ደረጃ የምታጥፋቸው አድርገን ነው የላክንህ ሲል መሰከረላቸው ዋተና ኢሳ ብነ መርየም አልበይናት እንዲሁም ደግሞ ለየት ባለ ማዕረግ ከተመረጡት አንዱ ኢሳ ብኑ መርየም ናቸውና እሳቸውም ትልቅ ደረጃ ላይ እንደሆኑ ይጠቅሳል ማለት ነው የመርየም ልጅ የሆነውን ኢሳን ግልጽ የሆኑ ተአምሮች ሰስተነዋል ይላል እና ነብዩ ኢሳ ካፈጣጠራቸው ጀምሮ ለየት ያለ ባህሪ አላቸው ያላባት ነው አላህ Subhanahu Wa Ta'ala በቀጥታ የፈጠራቸው ስለዚህ ባነሳቸው ቁጥር ኢሳ ኢብኑ መርየም ብሎ ነው የሚሰይማቸው አባት የላቸውምና ወደ እናታቸው ነው የሚነሰቡት ማለት ነው እና የመርየም ልጅ ኢሳንም እንደዚሁ ከሩሱሎች ነው ከተራ ሳይሆን በጣም ለየት ያለ ክብርና ማረካላቸውና ካላቸውና በርካታ ሙጅዛዎች ከተሰጡት አንዱ ነው በማለት ይመሰክራል ማለት ነው እሳቸው ከተሰጧቸው ሙጅዛዎች ለምሳሌ ያህል አንዳንዶችን ለመጥቀስ ቢፈለግ አይዋየድናው ቢሩሂል ቁዱስ ይላል በሩሃል ቁርስ አጠንክረነዋል ሩሃል ቁርስ የሚለው አነጋገር ሁለት አይነት ትርጉም ይኖረዋል በሁለቱም መልኩ የኢሳ የማዕረግ መሆኑ ታውቋል ማለት ነው አንደኛው ሩሃል ቁርስ ማለት ቁወተ ኢማን ተብሎ ተፈስሯል የኢማን ጥንካሬ አላህ Subhanahu Wa Ta'ala ከሌሎቹ ላቅ ያለ የኢማን ጥንካሬ ሰጥቷቸዋል ኢሳማን በነብይ ደረጃ እንኳን ኢማን የጭናቸው ይበላለጣል እና ኢሳ ሩሃል ቁርስ ቁወተ ኢማን አላህ Subhanahu Wa Ta'ala ይፈጽማቸዋል ማለት ተፈስሯል ሁለተኛው ሩሃል ቁርስ ማለት ጅብሪል አላሚን የነብያቱ ሁሉ ኡስታዝ የሆነው ታላቁ የመላእክቶቹ ሊቅ ጅብሪል ለሱ ልዩ እንክብካቤ እንዲያደርጉለት አድርገናል ይላል ማለት ነው እና እንግዲህ በይሁዶች መካከል ነውና የተላኩት ይሁዶች ደግሞ በጣም አደገኞች ናቸውና ጥላትነታቸው ከሰው ኃይል ለመጠበቅ በቂ ስለማይሆን አላህ ጅብሪልን ተጨማሪ ኃላፊነት ጥሎበት ነበረ ማለት ነው ለሌሎች ነብይ መልእክት እያቀበሉ መመለስ ብቻ ሳይሆን በቅርብ እንዲጠብቃቸውና እንዲንከባከባቸው እንዲረዳቸው ያደርግ ነበር ከዛም በተነሳ የመጨረሻ እርምጃ ሊወስዱባቸው ሲዘጋጁ ያው በተሰጠው ኃላፊነት በቀጥታ ወደ ሰማይ ይዟቸው የወጣው እሱ ነው ማለት ነው ስለዚህ በታማኙና በታላቁ መልአካችን እንዲረዳና እንዲደገፍ አድርገነዋል ይህንንም ማድረጋችን ለሱ ልዩ ደረጃ ትኩረት የምንሰጠው መሆኑን ያመለክታል ከዛ በፊት የነበሩ ታላላቅ ነብዮች ጅብሪልን የሚያህል መላእክታ ለነሱ ዘብ እንዲቆምላቸው የመደበው የለም ማለት ነው ምናልባት በተወሰነ ጊዜ ድጋፍ ሊሰጥ ይችላል ግን በቋሚ መልኩ በእንክብካቤ የሚያደርግለት አልነበረም ማለት ነው እና ሩሐል ቁርስ ማለት ጅብሪል በሁለተኛው ትርጉም ማለት ነው በጣም አላህ Subhanahu Wa Ta'ala የመረጠውና ያከበረው ፍጹም የአላህ ታም ባለሟልና ቅዱስ የሆነ የመላእክታ ለኢሳ ጠባቂና ረዳት ሆኖ መመደብ ማለት የኢሳን ደረጃ ምን ያህል መሆኑን ያመለክታል ማንኛውንም ተራ መላእክታ ቢመጅብላቸው ለጥበቃ ይችላል ትልልቅ መላእክቶች አሉ ሌሎቹ ግን የመላእክቶቹን ሊቅ ቁንጮ ለኢሳ እንደ ዘብ አድርጎ እንዲጠብቁት ለተቀን ተቀት አካባቢው ታትረክ ጠብቀው ብሎ አላህ መመደቡ ለኢሳ ያለውን ክብርና ለአንተን የሚገልጽ ነው ማለት ነው እና በዚህ መልክ ለናሙና ነው አሁን እየተከሰ ያለው ነብያት በመቶ ብዙ መቶ የሚቆጠሩ ናቸው እነዛ ሁሉ ነብያቶች አንድ ደረጃ ላይ አይደሉም ከነሱ ለምሳሌ አንድ ሶስቱን ለናሙና ልጥቀስልህ ማለት እንጂ ሁሉም ነብዮች የራሳቸው የሆነ መለያና የራሳቸው የሆነ ማዕረግ ክብር አላቸው ብሎ ሶስቱን እንደ ምሳሌ ጠቀሳቸው ማለት ነው ወለው ሻ አላህ እና አላህ Subhanahu Wa Ta'ala ቢፈልግ ኑሮ መቅተተለ الذين من بعدهم ከነዚህ ነብያት በኋላ ቀጥለው የመጡት ህዝቦቻቸው ባልተጃጩና ባልተጋደሉ ነበር ይላል ምን ባዲማ በይናት ግልጽ የሆኑ መረጃዎች ከደረሷቸው በኋላ እንግዲህ እነዚህ ነብያቶች እንደ ነሙዘጅ ናሙና ነው የተጠቀሱት ማለት ነው ሌሎችም ነብያቶች በየጊዜያቸውና በየሀገራቸው እንደዚሁ የማይናቁ ሙዕጂዛዎችና ተአምሮች ነው ይዘው የመጡት እነዚህ ነብያቶች ከጌታቸው ዘንዳ የተሰጣቸውን መረጃ ይዘው መጥተው ሐቅና ባጢሉን ኸርና ሸሩን ኢማንና ኩፍሩን አብጠርጥረው ከነገሩና ካስተማሩ በኋላ የሰው ልጆች በዛ መልክ የተሰጣቸውን መመሪያ በአግባቡ ቢጠቀሙና ቢከተሉት ኑሮ ከዛ በኋላ መጋጨትና እስበርስ መቃረን የሚባል ነገር ባልመጣ ነበር ይላል ወሳኝ የሆነ መረጃ ይዘው መጥተዋል በጥቅሉ ሁሉም ነብዮች ማለት ነው እና የነብይ አመራር ያየ ህዝብ ከዛ በኋላ ወንድማማችነቱን ጥሎ ሊጋጭና በርሱ ሊጣላ አይጠበቅም ነበር ግን እንዳለመታደል ሆነና የሰው ልጆች እነዛ ሁሉ ነብያቶች ያን ሁሉ አገልግሎት ሰጥተው ሂደው ዘወር ሲሉለት እንደገና ወደ አውሬነቱ ተመልሶ በርሱ ሲባል ላይ ይገኛል የሰው ልጅ ማለት ነው እና አላህ እንግዲህ Subhanahu Wa Ta'ala መሻአቱላህ ሳዲቃናትና የሰው ልጆች ወላይ የዛሉ ነው እንዳለው መጋጨታቸው ተፈጥሯዊ ባህሪያቸው ነው በተለይ ለጠባቂና መሪ ከሌላቸው በቀላሉ ወደ ነው ወደ አውሬነት የሚለወጡትና እስበርት የሚበጣበጡት ያ ቀደም ሲል ያለፈ የጌታ ውሳኔ ነው ያ ውሳኔ ባይኖርማ ኑሮ እንደ ነብዮች ትግልና አገልግሎት የሰው ልጆች ከነሱ በኋላ መለያየትና መጋጨት የሚባል ነገር ሊመጣባቸው ባልተጠበቀ ነበር ይላል ማለት ነው መቅተሰለ الذين من بعدهم ከነሱ በኋላ ያሉ ህዝቦች ለምሳሌ ነብዩላህ ሙሳ ያንን የተቃናና የተሟላ የሆነ አመራር ያን ሁሉ ሙዕጂዛ እነ ፊርዓውንን እነ ቃሩንን እነ ሙሳ ብን ዘፈርን የመሰሉ ቀንደኛ ጣዖቶች አፍልሰው የሰው ልጆችን ወንድማማችነት ታጣመሩ በኋላ ይሄን ሙዘጅ ሊረሳ የሚገባው ታሪክ አልነበረም ከዛ በኋላ የሰው ልጅ በሳቸው ፈለግ እስከ ቂያማ ቀን መቀጠል ነበረበት ያን የመሰለ አመራረ ማለት ነው ግን ወዳውኑ እሳቸው እያሉ ራሱ እንኳን አላረፉላቸው ከዛ እሳቸው ዘር ሲል ደግሞ ሁሉም ነገር እንዳልነበረ ፈራርሶ ለጠጣው ነብይ ደግሞ ሌላ እንደገና ትግል ተከፈተለት ማለት ነው እንዲሁ እያለ ያው ኢሳ ደግሞ መጡ ኢሳም ያን ሁሉ ፍዳቸውን አይተው ከነጭራሽ እንዳውም መሬት ላይ መኖር አቅቷቸው ወደ ሰማይ እስከሚያርጉ ድረስ ሄደ ማለት ነው ከዛ ነብዩ መሐመድ አለይሂ ሰላቱ ወሰለም መጡ እሳቸው ምን ልካስፈጀሆነን ከፈተኛ ትግል አድርገው እርግጥ የተወሰነ ምርታ ቢያሳዩም አሁንም የእሳቸው ተከታይ እንደሳቸው የአመራርና ተተውላቸው እንደሄደው ቅርጽ ቢሆን ኑሮ በምድር ላይ ስፈርታቸው መጃጨትና መጣላት ብሎ መጃደል ባልተጠበቀ ነበረ ማለት ነው لا ترجعوا بعد كفارا يضرب بعضكم رقاب بعض ብለው ልዩ የሆነ ማስጠንቀቂያም ከመስጠታቸው ጋራ ሀጀተል ወዳ ላይ እኔ እንግዲህ ሪሳላውን አድርሻለሁ ከዛሬ በኋላ እናንተ ጋር ብዙ ሰነብት አይመስለኝም እኔ በህድ መመሪያችሁን እየባችሁ አልሄድኩም ሁለት ነገሮችን አስጠብቻቸዋለሁ ኪታብ አላህ ወሱነቲ እና ለንተ ዲሉ ማተመሰክቱም ቢሄ ባዲ እነዚህን ነገሮች አጥብቃችሁና ነክሳችሁ በያዛችሁ ቁጥር ከኔ በኋላ ወደ ሰት አትመለሱም እነዚህ መመሪያዎች ከለቀቃችሁ ግን አሁንም ወደ አውሬነታችሁ ልትመለሱ ትችላላችሁና አደራ ከኔ በኋላ ይሄን ሁሉ ድካሜን ከንቱ አድርጋችሁ እንደገና ወደ ለመዳችሁት የካሃዲ ባህሪ እንዳትቀለበሱ ያ ከሆነ ስበርታችሁ መጨፋጨፍና መተላለቅ ይቀጥላል ብለው አስጠንቅቀው ነበረ ያ ሁሉ ማስጠንቀቂያ ጆሮ ዳባ ተብሎ ያው ዛሬ ያለበትን ሁኔታ ሁላችሁም የምታውቁትና የምታውቁት ነው ማለት ነው እና የሁሉ ነገር ምንም አደራ ቢባል የአላህ መሺአ ያለፈበት ነገር አይቀርም اذا جاء القدر ام البصر ይባላል አላህ የሰው ልጆችን ሁሉ ጊዜ እንዲመከሩ እንዲዘከሩ ወደ መስመር እንዲመለሱ ያደርጋል ግን የሰው ልጆች በተፈጥሮ ስሜታቸው ደግሞ ትንሽ ውሃ ካገኙ ያን ብዙ ጊዜ የተለፋበትን ተጨባጭ መረጃ ትተው እንደገና በሰይጣን መመሪያና ምክር ወደ ኋላ መቀልበሳቸው ያለ ጉዳይ ነው በዛ መሰረት ተመለሱ እንጂ አለበለዚያማ እንደ ነብዮች ጥሮትና እንደ ሰጡት አገልግሎት ቢሆን ኑሮ እስበርስ መጃጨትም ሆነ መጋደል ባልታሰበ ነበር ይላል ማለት ነው እና በተቻለ መጠን ይህንን አውቃችሁ አሁንም ከስተታችሁ መመለስና ነብዮቻችሁ ወደ ዘረጉላችሁ መስመር መጠቃለል ይጠበቅባችኋል መዳን ከፈለጋችሁ በዱንያም በአኸራም ማለት ነው ምን ባዲ ማጃአቱም البينات በሁሉም ነብያቶች በኩል እነሱ አላህ የመረጣቸውና የመረቃቸው መሆናቸውን ተጨባጭ የሆኑ መረጃዎች እንደገና ከሱ ይዘውላቸው የመጡት መመሪያዎች ለዲናቸውም ለዱንያቸውም ለአካላቸውም ለመንፈሳቸውም ፍቱን የሆኑ መፍትሄዎች መሆናቸውን የሚያረጋግጡ መረጃ ተተጨበጠ በኋላ እንደገና ወደ ኋላ መመለስ ባልተገባቸው ነበር ወላኪን اختلفوا للاسف الشديد ግን ይሄ ሁሉ ጥረት ተደርጎ የሰው ልጆች አሁንም መናቆርና እንደስበርሳቸው መጓተት መጨቃጨቃቸውን ቀጠሉበት ይላል ማለት ነው ፈሚኑም መን አመነ እንዴት ብለው ተለያዩ ታልከኝ ከነሱ መካከል ያው እምነትን የተቀበለና የተከተለ ሊቀጥልም የሚሞክር አለ አላህ ወፈቃቸው ከዛ ጀምረው አሁንም የእምነትን መስመር ብዙ ሳይርቁ ያንን እምነታቸውን ይዘው ለመቀጠል የሚሞክሩ አሉ ወሚንሁም መን ከፈረ ከነሱም ደግሞ ክህደትን የመረጠ አለ የእምነት የሚባለው ሃይማኖት የሚባለው ኋላ ነው በሚል ፈሊጥ ፈጥሮ ሰይጣን ጋር ወግኖ እንደገና እነዛን አማኞቹም ተንድርገጥ መጥፋት አለባቸው በማለት በእነሱ ላይ ዘመቻ በመክፈት እነሱን ሰላም የሚነሳ አለ ነው በተቃራኒው ደግሞ በጥባጭና አስጠባሪ የሚላቸው እሱ ነው ማለት ነው እሱ ነው ወጡ ከአላህ ከጌታ ፍቃድ አፈንግጦ ኩፍርን የመረጠው ግን ጉልበትና አፍ ያለው ለፈለገ እንትናልና ሁሉ ነጭ በጅ ስለሆነለት እነዚህን ከአላህ መመሪያ አብርቀን አንሄድም ባታችሁ እምነታችንን ይዘን እንቀጥል ከፈለጋችሁ እናንተ የመረጣችሁትን ይዛችሁ ሂዱ ቢሉ አይደለም በምድር ላይ አንድነት መስፈን አለበት አንድነቱ በሰይጣን መንገድ መሆን አለበት ብለው ሽንጣቸውን ገትረው የሚከራከሩና ይሄው ሰላምን የሚነፍጉ አሉ ማለት ነው በተቀራኒው ግን ስምን ያጠፉት እነሱ ናቸው ምድር ላይ ሰላም እንዳይሰፈን አሸባሪ እያሉ የአማኞቹን የሚወነጅሉት እነሱ እንደገና በተግላቢቶች ቅዱሳን ሆነው ማለት ነው ይሄ ነገር እንግዲህ አላህ ቀድሮታልና አይቀርም አላህ ባይሻ ኑሮ ግን አላህ Subhanahu Wa Ta'ala በአንድ መስመር ሊወስዳቸው ይችል ነበር እንደ መላእክቶች ማለት ነው فمنهم من امن ከነሱ ያመነና በዛው በእምነቱ ለመቀጠል የሚፈልግ ሲኖር ወሚንሁም من كفر ከነሱ ደግሞ በተለይም ነብዮች ዘወር ታሉላቸው በኋላ ሜዳው ባዶ ስለሆነላቸው ኩፍራቸውን ይዘው የሚያቀራሩ ብዙዎቹ ናቸው ማለት ነው እና አማኝ እንዳውም በምድርገጥ መኖር የለበትም አማኞች ካልጠፉ የምንመኘው አመራር አይሰምርም የሚሉት ብዙዎች ሆነዋል ማለት ነው ወለው ሻ አላሁ ማቀተሉ እና አላህ Subhanahu Wa Ta'ala ይሄን መጋጨትና መዛራጣታቸውን ባይሻ ኑሮ እንደዚህ ባልተጋደሉና ባልተናቆሩ ነበር ይላል ነው ግን ጌታ ቀድሮታል ገና መጀመሪያ ሳይፈጠሩ በፊት ያው ለጀሃነም የሚበቃሽን ፈጥርልሻለሁ ለጀነትም የሚበቃሽን አረግልሻለሁ ብሎ መድቧልና ያን ቃል ኪዳኑን ለመሙላት ሲባል ግራና ቀኝ ሁለት ተቃራኒ አቋም ያላቸው ህዝቦች መኖር የማይቀር ጉዳይ ነው ማለት ነው ወላኪን አላህ يفعل ما يريد እና አንተ እንደዛ አድርገህ አንድ ማድረግ ይቻልክ ለምንድነው ታዲያ ተቃራኒ አመለካከት የተከልክባቸው ትሉ ይሆናል ይህ ጥያቄ መልስ አይሰጠውም ይላል አላህ የፈለገውን ያደርጋልና አላህ Subhanahu Wa يفعل ما يشاء ويحكم ما يريد لا يسأل عما يفعل وهم يسألون እንዳለው ይሄ እኔ የማቀው ምስጢር ነው ለምን ለያያቸው ብላችሁ አትጠይቁኝ አላህ የሻውን ነገር ይሰራልና ያው በቀደሩ መሰረት ማድረግ ያለበትን አድርጓል እናንተ ደግሞ በበኩላችሁ ማድረግ ያለባችሁን ለራሳችሁ የሚበጃችሁን መምረጥ ነው እንጂ ያለባችሁ በእኔ ስራ ጣልቃ ገብታችሁ ለምን እንዲህ አላረክም ለምን እንዲህ አደረክ ልትሉኝ አይገባችሁም ምክንያቱም አላህ خالق السماوات والارض عالم الغيب والشهاده እንደመሆኑ መሆን ያለበትን ነገር ያደርጋል የሱ ውሳኔ ደግሞ በፍጡሮች አይገመገምምና አይተችም ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala የራሱን ስራ ሰርቷል የራሱን ውሳኔ ሰጥቷል ሰዎች ፍጡር እንደመሆናቸው ግን ይህንን መመሪያ ሰምተው በተቻለ መጠን ራሳቸውን ለማስተካከል መሞከር ነው ያለባቸው እና አላህ የወሰነው አይቀርም ብሎ ደግሞ ዝም ብሎ ሰይጣን እንደነዳው መነዳትም የለበትም ማለት ነው ኸርና ሸርን ግልጽ አድርጎ አስቀምጧል ኢማንና ኩፍርን ውስጥ ውጤቱ ቁጭ አድርጓል ያን ነገር መመሪያን ተጠቅመህ አንተ ለራስህ የሚበጅህን መሻት ስርፍ መመካከር መረዳዳት የቻልከውን ያህል አድርግ በራሱ ዙሪያ ስራ ማለት ነው በኔ በኔ ስራ ጣልቃ አትግቡ የቀደሩን እኔ ምን እንደወሰንኩባችሁ በህደትና በዘለቄታው ነው እንጂ የሚታወቀው ማንም ሰው አያውቅም ያንዳንዱ ሰው የመጨረሻ ፍጻሜው ምን እንደሆነ አያውቅም በአላህ እጅ ነው ያለው ግን መስራት የሚገባውን ነገር ያቃል አንድ ሰው ማለት ነው ጌታ ምን ብሰራ ይወደኛል ምን ብሰራ ይቀየመኛል የሚለውን ግልጽ አድርጌላችኋለሁ ያ መመሪያ ተጠቅማችሁ በዛ ዙሪያ የምትችሉትን አድርጉ ከዛ አልፋችሁ ግን የኔን ስራ ምን ሽቶብኝ ይሆን ምን ፈርዶልኝ ይሆን እያላችሁ በእኔ መግባት የለባቸውም በራሳችሁ ዙሪያ ስሩ ከዛ በኋላ ሁሉንም የስራ ውጤቱን እሰጠዋለሁ ነው የሚለው ማለት ነው ስለዚህ ቀደር ባጭሩ የአላህ ምስጥር ነው በጌታ ምስጥር ማንም ሰው ጣልቃ መግባት አይችልም ስለሱ መተቸትም አይገባውም በራሱ በኩል ግን ማድረግ የሚገባህን ነግሯል ያን ነገር ለማድረግ ከቻልክ ሞክር ካልቻልክ ደግሞ የምትለውን አድርገህ ከዛ በኋላ አንተ ጌታዬ ነህና የፈለከው ማድረግ የምትችለው ብለ ለአንተ ነው ብሎ ለሱ መተው ብቻ ነው ያለብህ ማለት ነው هذا وصلى الله وسلم على النبي وعلى اله بسم الله بسم الله والحمد لله والصلاه والسلام على رسول الله እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በርካታ ነብዮች እንደላከና ለየጊዜው መመሪያውን እንደሰጠ እነዛ ነብያትም ደግሞ ባላቅማቸው ሁሉ የጌታቸውን መልእክት እንዳደረሱ ህዝቦች ግን ያን የተለፋበትን የተደከመበትን የነብዮች ሸር በቀላሉ እየረሱ እንደገና እየተመለሱ ወደ ስተታቸው እንደሚዘፈቁ ጠቁሞ ጠቁሞ በመጨረሻም እኔ አላህ ያልኩት ነው የሚሆነው ይላል ማለት ነው እና አላህ Subhanahu Wa ቢፈልግ ኑሮ ልክ እንደ መላእክቶች አንድ አይነት መዛብ አንድ አይነት ሃይማኖት እንዲከተሉ ማድረግ ይችል ነበር ይህን ሳይሆን ግን እንድትከፋፈሉ ነው መጀመሪያ ቀደረን ያስቀመጥኩት ነው የሚለው ያንን ማታደረክ ታዲያ አንተ ራስህ የምታበጣብጠን እንዳትሉ በእኔ ስራ ታልካትግቡ ይላል ማለት ነው ስለዚህ እኔን ስራ ለምን እንደሰራው እኔ ነኝ የማቀው እናንተ ግን ኸይርና ሸሩ ግልጽ ሆኖ ተቀምጦላችኋል በተሰጠው መመሪያ መሰረት ራሳቸውን ለማረምና ለማስተካከል ሞክሩ የምትችሉትን ያህል ከዛ አልፋችሁ ግን ስለኔ መተቸት አይገባችሁም በሚል ነው የገለጸው ማለት ነው እና ቀደር በጣም አደገኛ የሆነ ኬላ ነው ብዙ ህዝቦች በቀደር ጠፍተዋል በተቃራኒ ጎኑ ማለት ነው አንዳንዶቹ ቀደር የሚባል ነገር የለም አላህ ዓለምን ፈጥሮ ዝም ብሎ ነው ያስቀመጠው ከዛ በኋላ ፍጥሮች እንደፈለጉ ነው የሚሄዱት በራሳቸው ፍላጎት ብለው ቀደርን የካዱ አሉ ሌሎቹ ደግሞ በተቃራኒው ቀደርን ከሚገባው በላይ አንተ ሁጃ በማድረግ ሁሉ ነገር በሱ ውሳኔና በሱ ፍቃድ እስከሆነ ድረስ አማኝም በእምነቱ ሊመሰገን አይገባውም ከሃዲም በስህተቱ ሊወቀስ አይገባውም ሁሉ ነገር የመደበው እስከሆነ ድረስ እኔም ለምንድነው የምጠየቀው ብለው በሁሉም ጃኒብ የተሳሳቱ አሉ ማለት ነው ይሄ ስተት ነው ቀደርን የኔ ስራ ነው ለኔ ተውልኝ ነው የሚለው እንኳን በፍጡር ደረጃ በፈጣሪ ደረጃ ይቅርና በፍጡር ደረጃ የሰው እያንዳንዱ ኹሱስ ያለው ፈራህ ያለው ታጣላችሁ አይደለም እንዴ አሁን አንተ አንድ ተነስተህ አንድ ባለስልጣን እንዲህ አርግ ብለ ልታዘው ትችላለህ ትንሽ እንኳን ባለስልጣን ቀበሌ እንኳን ቢሆን እሺ ነው የሚለው አይደለም እንዴ እና ደረጃውን ጠብቆ ነው ማንኛውም ሰው ረበል ዓለሚን የሚያህል ጌታ ግን አንተ እንዲህ አንተ እንዲህ አድርገህ ብለህ ልትተቸው አትችልም ማለት ነው የሱን ስራ ለሱ ተወለታለ በፍጡር እንኳን ደረጃ አለቃ እንኳን ንጉስ ምናምን ሳይሆን ተራ የቀበሌ ወረዳ አስተዳደር እንኳን ቢሆን ትእዛዙ ይሄ በቃ መስራት አለብህ ነው እንጂ ምን ለምን አዘዝከኝ ምናምን ብትለው አገባ ነው የሚልህ ማለት ነው ስለዚህ አቅሙን ማወቅ ያስፈልጋል ማለት ነው ሰዎች ግን አላህን ማቀደሩላህ አቀደረህ ተገቢ ክብር ባለመስጠት አላህ እንደተራ ነገር በመቁጠር ታዲያ እንዲህማ ካለ እሱ ነው እንዲያደርገው እያሉ ጌታን የሚያብጠለጥሉና በጌታ ላይ ተጣውል የሚሆኑ ባለጌዎች አሉ ማለት ነው አላህ ሐኪም ነው ለጠቢ በጣም በምስጥን በጥበብ ነው ራስን ዓለምን የሚመራው ያለው ስለዚህ በእኛ አእምሮ የሱ ስራ ሊገመገም አይገባውም እና خير የመሰለ ነገር እሱ የመሰለ ነገር ሸር ሊሆን ይችላል ስለዚህ እኛ አቅማችንን ማወቅና የተሰጠንን ስራ ድርሻ መወጣት ብቻ ነው ያለብን ማለት ነው ስለ አላህ ከተባለ ስለ ቀደር እኔ ስለዛ ማቀው ነገር የለም እኔ በነብዮች በኩል ይሄን ስራ ይጠቅማል የተባለውን ለመስራት ሞክራለሁ ይሄን ያት ስራ ይጎዳል የተባለውን ያን ለመራቅ ሞክራለሁ ይሄ ነው የኔ ድርሻ ከዛ አለፍ ግን አንተ ለምን እንዲያርክ እንደዚህ እንዲያደረክ ከተባለ የአላህ ተቀናቃኝ መሆን ማለት ነው ይሄ ደግሞ ከኩፍር በላይ ነው ማለት ነው ምክንያቱም አላህን እንደ ጓደኛ አድርገህ እንደዚህ ተሳስተሃል አጥፍተሃል ብለህ ልትከራከረው ነው ማለት ነው ይህንን አውቃችሁ የራሳቸውን ስራ ድርሻ ብቻ ተወጡ በእኔ ጉዳይ ጣልቃ አትግቡ ይልሃል ማለት ነው ያ አዩሃ الذين آمنوا እናንተ ያመናችሁት ሆይ ይላል አንፊቁ ሚማ ረዘቅናኩም من قبل أن يأتي يوم እኛ ከሰጠናችሁ ሲሳይ ለግሱ ለባሰባቸው ችግረኛ ወገኖቻችሁ መደገፍና መርዳት መመጽወት ይጠበቅባቸዋል ይላል ከዚህ ጀመረ ማለት ነው አንተ የራስህን ስራ የራስህን ኃላፊነት ሳትወጣ ወደ ጌታ ተሻግረህ እሱ ለምን እንዳለ ለምን እንዳደረገ ማለትን ተውና እኔ የማዝህን አንተ መስራት አለብህ ደረጃህን አትርሳ አንተ ባሪያነ ታዛጅነት ማዘዝ ያለብኝ እኔ ነኝ እና ለምሳሌ ነፈቃን በሚመለከት አሁን አዛቸዋለሁ ከጃቸው የሚገኙት አንድ ሀብት ንብረቶች በሙሉ የኔ ናቸው እኔ ባልሰጠው ኑሮ ማንም ሰው ሀብታም የሚባል ነገር የለም ማለት ነው ከዚህ ከሰጠዋችሁና ካደረጎችኋችሁ ጸጋ እናንተ ደግሞ በደረጃችሁ በጣም ዝቅ ያሉትና የተቸገሩትን የወደቁትን ጎስቋላ ወገኖቻችሁን ለመርዳት ወጭ ማድረግ አዝጃለሁኝና እስቲ በዚህ ላይ መጀመሪያ ራሳችሁን አለማምዱ ይላል ማለት ነው እና ጌታ ከሰጣችሁ ጸጋ እንደምሰስት ማለት ነው ያንታ ይምሰለ በጊዜው ያው ባንተ እጅ ቢገኝም እኔ በኃላፊነት በአደራ መልክ የሰጠው ነው ላንተ ለራስ እየተጠቀም አንተ ደግሞ ተርፎ ያደረውን ለሌሎችን ቆንጠር እያደረክ እንድትሰጥ ነው የሰጠው እንጂ ያገኘው ሁሉ ሰብስበህ አግበስብሰህ ልትቀብር አይደለም ተፈጠው ጸጋ ለወገኖች መለገስ አለብህ ይህን ኃላፊነትን ተወጣ መጀመሪያ ይላል ነው ይህንን ደግሞ መስጠት ያለብህ መቼ ነው ምን ቀብል ያየት የውሙን አደገኛ የሆነ ከባድ ቀን አለ ፈታኝ ቀን ፊትለፊትህ ያ ቀን ከመድረሱ በፊት መሆን አለበት በሰላም ጊዜ ይላል ነው እና የውም የሚለው ነኪራ ነው አልየውም ሳይል የውም ማለቱ የውሙን አዚም። በጣም አይከብዱ የከበደ አሳር መከራ ያዘለ ፈታኝ ሆነ ቀን አለ የውመል ቂያማ ነውና ማለት ነው ያ ቀን ከመምጣቱና እየየው ከማለት በፊት እህን ጊዜ ወቅበት ስንቅህን ላክ በየቀኑ ለምስኪኖች በመራራትና በመጽወት ይላል ማለት ነው ያ ቀን በሚመጣ ጊዜ ላበይዑን ፊህ ግብይት የለም የገበያ ስራ ያከትምለታል ማለት ነው ንግድ ይቆማል ዓለም አቀፍ ንግዶች በሙሉ ይከስማሉ ማለት ነው ወላ ሁላ ወዳጅነትም የለም አንድ ሰው ወዳጅ ወዳጁን ዘመድ ዘመዱን ጓደኛ ጓደኛውን የሚጠይቅና የሚረዳበት ቀን አይደለም በጣም አሳር መከራ የተሞላበት ስለሆነ لكل امرئ منهم يومئذ شأن يغنيه ሁሉም ለራሱ እንጂ ማንም ለማንም የማያስብበት ወዳጅ ወዳጅን የማይጠይቅበት ቀን ነው ይላል ወላ ሸፋ እንደገና ደግሞ ሽምግልናም የማያገለግልበት ቀን ነው ማለት ነው አላህ በሻው መሰረት እሱ የመደበው ካልሆነ በስተቀር አንድ ሰው የፈለገውን ያህል ትልቅ ቢሆንም እኔ ትልቅ ነኝና እነዚህ ልርዳቸው ብሎ በገዛ ፍቃዱ ተንቀሳቅሶ የሰዎችን ችግር ሊፈታና ሊቀርፍ የሚችል ማንም የለም በዛ ቀን ይላል ማለት ነው እንግዲህ የሰው ልጆች በዱንያ ላይ ችግር ሲያጋጥማቸው በእነዚህ በሶስት ነገሮች ነው ችግራቸውን የሚያቃልሉት ይሄ ነገር እንደሌለ አተወደው አበክረህ ወቀው ይላል ማለት ነው አንድ ችግር ቢያጋጥምህ አንድ ባለስልጣን ጋር ብትጣላ ወንጀል ውስጥ ብትገባ ምንድነው የምታረገው መፍትሄ አይጠፋም ሰው ሳለ ድረስ ነው የምትለው ማለት ነው እና እነዚህ ሶስቱ ነጥቦች ግን ደግሞ ወሳኝ ናቸው ለማንኛውም መሻኪል መፍትሄ ዲና ላይ እነዚህ ናቸው ማለት ነው አንደኛ ሰዎች ገንዘብ ከሚያፈሩባቸው ሙያዎች በከፍተኛ ደረጃ ተጥንት እስካሁን ድረስ የታወቀ የንግድ ስራ ነው በንግድ ስራ የተሰማሩ ሰዎች ይበለጽጋሉ በአጭር ጊዜ ሚሊዮነር ይሆናሉ ማለት ነው ያ የታበተ ሀብት ያለው ሰው የተለያየ ችግር ቢመጣበት ሀብት እስካለ ድረስ ሁሉን ነገር በገንዘብ ያስተካክለዋል ማለት ነው ሁለተኛ ደግሞ ሁላ የሚባለው ነገር ማለት ነው ወዳጅ አለ ሰው ያው ለጥቅሙ ሲባል ከከይል ከከነው ነው አንተ አንድ ነገር ታረግልኛለህ እኔም አንድ ነገር አረጋለሁ እየተደጋገፉ ነው የሚኖረው ማለት ነው ያ ነገር በእኔ ላይ አንድ ችግር በሚደርስ ጊዜ ወዳጅ ዘመዶችን ድረሱልኝ እንደዚህ ኮንኩኝ ይላል ማለት ነው የዛ ጊዜ ሁሉም ባለ አቅሙ ጉልበት ያለው ጉልበቱ እውቀት ያለው እውቀቱ ወገን ያለው ወገኑ ሁሉም ይረባረብና ያን ችግር ለመፍታት ይሞክራል ማለት ነው ከዛ በላይ ደግሞ ተከበደሳ በሀገር ላይ የታወቁና የተደነቁ ሽማግሌዎች አሉ ደግሞ ማንም ግንባራቸውን የማያጥፋቸው ማለት ነው እንግዲህ እኛ ታጥማችን በላይ ነው እነገሌ ዘንድ መሄድ አለብን ይባልና ወደ እነዛ ታዋቂ ዝነኛ ሽማግሌዎች ይከዳል እነሱ ደግሞ ያን ጉዳይ ይዘው ወደሚመለከተው ክፍል በመሄድ መስኪ ለማስገኘት ይሞክራሉ ማለት ነው ያ እንግዲህ እነዚህ ሶስት ደረጃዎች ናቸው በእነዚህ ደረጃ ይፈታል ማለት ነው ያለ የዱንያ ችግር እዛ አሁንም ምላችሁ ቀን ግን ከዚህ በላይ ነው ይላል አላህ Subhanahu Wa Ta'ala እነዚህ ሁሉ ቢረባረቡ መፍትሄ ሊያመጡ የሚችሉበት ለት አይደለም ከወዲሁ አቋም ከና አስተካከለ ከጌታ ጋር ተዋውቀህና ታርቀህ ካልሄድክ በስተቀር ከመስመር ውጪ ተሄድክ እነዚህ ሁሉ ነገሮች እዛ ያገለግላሉ መስሎ እንዳትሞኝ ጠንቀቅበል ይላል አላህ Subhanahu Wa Ta'ala እና እነዚህ ነገሮች እንግዲህ ሰዎች ለምደዋቸዋል የችግራቸው መፍቲ ማድረጋቸው በእነዚህ ነገሮች ችግር እንኳን ያጋጥመኝ በቀላሉ ፈታዋለሁ መስሎህ እንዳትሳሳት እነዚህ ሁሉ የሉም በዛ መድረክ ላይ በማለት ከወዲሁ ቁርጡን አሳወቀ ወልካፊሩነ ሁም ዛሊሙን እነዚህ መፍቲ አልባ የሚሆኑ ችግሮች ደግሞ ምን አይነት ችግሮች ናቸው በምትልበት ጊዜ ከችግሮቹ መፍትሄ ከማይገኝላቸው ችግሮች ዋነኛው ኩፍር ነው እና ከዛም ሽርክ ነው ከዛም ደግሞ ከባይረ ዝኑብ ደረጃውን ጠብቆ ቅደም ተከተል ይመጣል እና ነሙዘጇን ጠቀሰ ዋና ይቱን ማለት ነው መፍትሄ ለማን ማንም ሽማግሌ ሊያሳርቅና መፍትሄ ሊገኝለት ከማይቻሉት ችግሮች አንዱ ኩፍር ነው በኩፍር የተወነጀለ ሰው በምንም አይነት ማንም ሊያድነው አይችልም የመልቂያማ ማለት ነው እንዲሁም በሽርክ የተወነጀለ ሰው እንደዛ ነው እነላህ ላ ይغفر عن شرك به ويغفر ብሏልና ስለዚህ ካፊሮች በዛ ቀን ሁሙ ዛሊሙን የወጣላቸውና የለየላቸው ግፈኞችና በደለኞች ማለት እነርሱ ብቻ ናቸው ይላል እንግዲህ አላህ Subhanahu Wa Ta'ala ሚአቱ አንቢያ ወል ሙርሰሊን ልኮ እንዲሁም ደግሞ አሸራቱል ኩቱበል ሙቀደሳ አውርዶ ዱዓተል ኸይርን በአለም ዙሪያ አሰራጅቶ ወደ ፍቃዱ እየጠራና እየጋበዘ ያን ሁሉ ዲል አምክኖና ጆሮ ዳባስ ብሎ በ كفر መስመር ላይ የመጣ ሰው ከካሳ ግፈኞች ሁሉ የባሰና የከፋ ግፈኛ ማለት ይሄ ሰው ነው የዛ አይነቶቹ ሰዎች በዛ መድረክ ላይ ማንም ሊረዳቸውና ሊደርስላቸው የማይችል መሆኑን ወቁና ተጠንቀቁ ይላል ማለት ነው እና ላይ ወልካፊሩነ ሁም ዛሊሙን ካፊሮች የመጨረሻ ግፈኞች ናቸው አለ ዙልምን በእነሱ ላይ ቀስር አደረገው ሌላ ዛሊም የለም ማለት አይደለም ሌሎቹ ዛሊሞች ንዑሳን ናቸው በእነሱ አኳያ ዛሊም እንደሌለ ይቆጠር ለማለት ነው እንጂ ዛሊም ስፍር ቁጥር የለውም ምድርን ሞልቶ ነው ያለው ማለት ነው ካፊሮች ግን በኩፍር ደረጃ የመጣ ዙልም ማን ተማንኛውም ዙልም የከፋና የባሰ ነው ማለት ነው ምክንያቱም ሰው ሌሎችን የሚዘልመው ራሱን ለመጥቀም ሲል ነው አምባገነን ራስ ወዳድ ትግብግብ የሆነ ሰው ሌሎችን ይበድላል ለምን ነው የሚበድለው ራሱ ሊጠቅም እነሱ ለወደሉ ቁጥር አላ ሂሳብህም እሱ እየተጠቀመ ነው ያለው ማለት ነው ገንዘባቸውን ይቀማል የሱ ገንዘብ ያድጋል ነው ይከስራሉ ስልጣናቸውን ይቀማል የሱ ስልጣን ይጨምራል ማለት ነው ሁሉ ነገር በዱንያ ላይ የሚሰራው ዝም ሁሉ ዛሊሞች የራሳቸውን ረሲድ ከፍ ሊያረጉ ነው ሌሎችን የሚጨቁኑትና የሚረግጡት ማለት ነው ይሄ ግን ካፊር መጀመሪያ የሚዘልመው ማለት ነው ራሱን ነው የሚዘልመው ሌላው ዛሊም እንግዲህ ማቁል ነው በሱ አንጻር ቢዘልም እንኳን መስሎት ነው ራሱን ከመውደዱ የተነሳ እኔ መጠቀም አለብኝ ገሌ ያዘውንም ገለ ያዘውንም ገለ ያዘውንም መውሰድ ያለብኝ እያለ ራሱን ሊጠቅም ራሱን ከመውደድ የተነሳ ነው ሌሎችንም ይበድለው ማለት ነው የኛው ግን ዙር ኮንፈረንስ ይመርጥ ራሱን ነው መጀመሪያ የሚበድለው ማለት ነው እንደ አይነት ዛሊም ታዲያ ይገኛል ወካፍሩና ሁም ዛሊሙን ራሱ እንግዲህ ኩፍር በመሸከም ምንድነው የሚያገኘው ግን ፈረደበትና እሱ ኩፍርን በመምረጡ ያችን የሚወዳትንና ከሁሉም በላይ የሚሰፈሰፍላትን ነፍሱን ነው ለአደጋ የዳረገው ማለት ነው ለዚህ እንግዲህ ለራሱ ራእይ የሌለው እንዲህ አይነት አረመኔና አውሬ ለሌሎችማ ይጠቅማል ተብሎ አይታሰብም መቼም ለራሱ ያላዘነ ሌሎቹ ዛሊሞች ግን ለራሳቸውን ተመውደድና ራሳቸውን ከማፍቀር የተነሳ ነው ሌሎችን የሚበድሉት የግን ግን የመጀመሪያው ኢላማው የሚመጣው ራሱን ነው የሚያጠፋው ማለት ነው በመሆኑም እነዚህን የሚያክል ዛሊም የለም ይላል አላህ Subhanahu Wa Ta'ala እና ኩፍር ደግሞ ማንንም አይጠቅም እሱንም ያጠፋዋል ያ የሚ የሚገዛለትንም ነገር ምናልባት ማአቅል ነገር ከሆነ እሱንም ይጭምር ያጠፋዋል ማለት ነው ሰውን ቢያመልከው ለምሳሌ መላእክታን ቢያመልከው ጅንን ቢያመልከው ማንኛውንም ነገር ቢያመልከው አማም አላህ ይጠየቃል የተመለከው ነገር ሳይቀራሱ አንተ ቁልተልናስ ኢሰብኑ መርየምን የሚያል ታላቅ ነብይ እንኳን ሳይቀር አላህ የውመል ሲሆን ያ ኢሳ ኢብነ መርየም አንተ ቁልተ ለናስ ተخذوني وامي الهين من دون ብሎ ይጠይቃል እንዲያላሉ ያወቀ የከባድ ወንጀል ከመሆኑ የተነሳ ዛሬ እንደምታውቁት በአለም ዙሪያ በሚሊዮን የሚቆጠሩ ህዝቦች ጌታችን መድኃኒታችን እያሉ ያመልኩታል ይሰግዱለታል ጌታችን መልአም መድኃኒታችን እያሉ ማለት ነው ይሄ ነገር እነዚህ ሁሉ መላእክቶች ጌታችን መድኃኒታችን እያሉ አንተን የሚያወድሱና የሚቀድሱት ከምን ተነስተው ነው ይላል እያወቀ አንተ ምናልባት አንድ ቀን ብሎ እንዳው መርከን ብለ እኔን እና ጌኔ እናቴ ችግር የለም ብለ ነው እንዴ ብሎ ለጥያቄ ያቀርበዋል ይላል እያወቀ እንደማይሉ እንኳን ሊሉ አያስቡም ያላህ ረሱል ናቸው ምን ዑለማዝ ናቸው ግን ይሄ ከባድ ወንጀል ዓለም አቀፍ ወንጀል ስለሆነ መላይኖችን ያወደመ አደጋ ስለሆነ አላህ አዳላውን ለማሳየት እንደገና እግር መንገዱ ነብዩንም ንጹህ መሆናቸውን በዚህ ወንጀል የሌሉበት መሆኑን ለማረጋገጥ ግን ለጥያቄ ያቀርባቸዋል ማለት ትርቢው ይደረግላቸዋል በአለም ፊት እና ኢሳ መላይኖች አንተ ጌታችን መድኃኒታችን እያሉ ሲያወድሱ ከርመዋል በአንተ ሰበብ እኔ የላኩ የሰው ልጆችን ወደ እስላም ወደ ጧአ ወደ توحيد ልጠራ ነበር ግን ያንተ ውጤት ሊላሰፍ ሸዲድ በተቃራኒው አንተ ተውሂድ ለታስተምር መጣጣውት ሆነ ነው የመጣው በውጤት እና ሰዎች አንተን እያመለኩ እናትህን እያወደሱ ነው ያዱትና ይሄን ነገር ምን ብለህ ነው ያስተማርከው እኔ ላቁ ተቃራኒ እኮ ነው የመጣው ያንተ ታሪክ ላይ ይባላል ማለት ነው ይላል ጊዜ ምን ይላሉ ማቁልቱ ለሁም ኢላ ማ አመርተኒ ቢሂ ያዘዝከኝን ነገር ነው እንጂ የተናገርኩት ከዛውጭ ምንም ነገር ያልኳቸው ነገር የለም ራሳቸው የፈጠሩት ነው ይሄ ሁሉ ችግር ጌታችን መድኃኒታችን ያሉ የሚዘምሩት እኔ የነገርኳቸውን ተውሂድ አፈርደም አብልተው እንደገና ሰይጣን የሰጣቸውን መመሪያ አንግበው ነው እንደዚህ ሊሉ የቻሉት እንጂ እኔማ ከሌሎች ነብዮች ተለይቼ ያንተን አማና ሸይኜ እኔን አምልኩኝ ያልኩበት ጊዜ የለም ይህንን ደግሞ ብየም ከሆነ ሰውነኝና ረስተም ከሆነ አንተ መስክርብኝ ራስህ ይላሉ ማለት ነው ማቁልቱ ስለሆነ ኢላ ማ አመርተኒ ቢሂ ረቢ ወረበኩም እንኩን ኩንቱ ፈቀድ አሊምተሁ ብዬ ከሆነ ሌላ ምስክር አያስፈልግም አንተ ራስህ መስክር ይላሉ ንጹህነታቸውን ስለሚያውቁ በርግጠኝነት ማለት ነው ያኔ አላህ አይ ነገሩ ተፍረጥርጦ ወንጀለኛው ማን እንደሆነ እንዲታወቅ እንጂ አንተንም አውቀሃለሁኝ هذا يوم ينفع الصادقين صدقهم ይላል እውነተኞች እውነታቸው የሚያኮራና የሚጠቅምባቸው ለት ይህ ነው ስለዚህ አንተ ይሄን እንዳላል ካቃለሁኝ ግን እነዚህ ሁሉ መላእክት ጅሮች አንተ ይሄን ነገር እንዳስተማርካቸውና አደራ እንዳልካቸው አድርገው ሲዘምሩ ስለከረሙ ራስህ ባንደበት ይሄ ነገር እንዳላልክ እንድትናገር ነው የጋበዝኩ ለመድረኩ ይላቸዋል ማለት ነው ይህ ነው እንግዲህ አላህ Subhanahu Wa Ta'ala ያስቀመጠው ወልካፊሩን هم الظالمون ስለዚህ ካፊሮች የሁሉ ነገር ተነግሯቸው ፍደለም ቢሻው ብለው ወደ جہنم አይናቸውን ጨፍነው የሚጓዙ አረመኔዎችና ግፈኞች እነሱ ብቻ ናቸው እነዚህ የዛሊም መጨረሻ ቁንጮ ላይ የሚገኙ ናቸው ኢላለ ማለት ነው እና አልহামዱሊላህ الذي قال والكافرون هم الظالمون ولم يقل والظالمون هم الكافرون والظالمون هم الكافرون بالنور ሁሉም አልቆለት ነበረ ማለት ነው ለምን ነፍሱን የማይዘልም ሰው የለም በመጠኑም ቢሆን ወንጀል የሚሰራ ሰው ሁሉ ራሱን ይዘልማል ዛሊም ዙልም የሰራ አንድ ነጥብን ዙልም ካለበት ካፊር ነቢልህ ማን ይተርፍ ነበረ ሁሉም ያልቅለት ነበር ግን አላህ ያለው ወል ካፊሩን ሁም ዛሊሙን ከላይ ጀመረ ማለት ነው አክበር ከባይር ከሚባለው ከኩፍር በሽታ የተጠናወታቸው የኩፍር ቫይረስ የለጠፋቸው ሰዎች እነዛ የዛሊሞች ቁንጮ ናቸው ከዛ በታች ያለው ግን በዙልም ተዋረር ነው ማለት ነው ዙልሙ እየቀነሰ በሄደ ቁጥር የተውሂድ ነጥብ እያደገለት በመጣ ቁጥር የሚድኑ ዟሊሞች አሉ ማለት ነው መጨረሻ ላይ የደረሱት በኩፍር ደረጃ የተወጀኑት ግን እነሱ የዟሊም መጨረሻ ስለሆኑ ምንም መዳኛ የላቸው በገንዘብም በጉልበትም በሽፋም በምንም ሊድኑ የማይችሉ የተባሉት ያለቀላቸው ከንቶች እነዚህ ብቻ ናቸው ሲል ውሳኔውን ያስቀምጣል ማለት ነው እና እንግዲህ እያንዳንዱ ዙልም አብዱል ሙዱሉማት እንዲያሉ ተረሱል አለይሂ ሰላቱ ወሰላም ዙልም ሁልጊዜ ጨለማ ነው የሰው ልጆች ራሳቸውን ይዞልማሉ ወገኖቻቸውን ይዞልማሉ እንደገና ከዛ አልፈው አቅም የላቸውም እንጂ አላህንም ለመዘለም ይሞክራሉ አይደለም እንዴ ያላህን በብት ይጋፋሉ እኮ ግን አላህ በፍጡር ደረጃ የሚጠቃ ጌታ ስላልሆነ አይቀበላቸውም እንጂ ይቀበላቸው ነው እነኩም ለን ለነፈይ ለነፍይ ፈተንፋውኒ ወለን ተድሩ ተድሩ ድሪ ፈተድሩኒ ይላል ሐዲስ አልቁርስ ምሪ ሙከራ አልቀረም ማለት ነው ምን ለመበደል ወይም ለመጉዳት አትሞክሩ አትችሉምና ይላል ለመጥቀምም አትጠርጠሩ እኔን መጥቀም የሚችል አቅም ያለው የለምና ይላል ሰዎች ግን መሞከራቸው አልቀረም አላህን ለመዘለም ይንኳን አላፈሩም ሌላው ቀርቶ ማለት ነው ስለዚህ እንግዲህ ዛሊሞች ሁልጊዜም የራሳቸው ጥላት ናቸው ከማንም በፊት የራሱ ጥላት ነው ዛሊም በተለይ ካፊር ማለት ነው ምክንያቱም ራሱን ለጥፋት የሚዳርግ ነውና እሱ እንግዲህ ሌላ ሰው ከሱ ኸይር መጠበቅ የለበትም ይሄን ኩፍሩን እስካልተወ ድረስ በኩፍሩ ላይ ያለ ሰው ለኔ ይበጀኛል ብሎ በተለይ ሙእሚን ከሱ ተስፋ የሚጠብቀው ነገር አይደለም ለምን ተራሱ የበለጠ ሊያዝንለት የሚችለው ማንም የለምና ማለት ነው ከዚህ ቀጥሎ ወደ ታላቋ አያት እንሻገራለን ከዚህ ቀጥሎ ያለችው አያ አያተል ኩርሲ በመባል ትታወቃለች እና አዕዘሙ አያትን في كتاب الله ብለዋታል ረሱል አለይሂ ሰላቱ ወሰለም በአላህ ቁርአን ውስጥ ወደር የሌላት ልዩ የሆነችና ክቡር አንቀጽ ነች ማለት ነው እና ለምን መውዱዋ በአላህ ዙሪያ ነው ስለ አላህ ምንነትና ማንነት ነው የምትገልጠውና በአላህ መውዱዕ ላይ በመሆኗ ደረጃዋም እንደሱ የላቀች ሆናለች ማለት ነው እና ኡበይ ኢብኑ ካብ የተባለው ታላቁ ሰሃቢ አንድ ቀን ነብዩ ጋራ እያለ አንዳንድ ጊዜ ሰዎችን ጠቃሚ ነገር ለማስጠበቅ ሲፈልጉ ነብዩ በጥያቄ መልክ ነው የሚያነሱት ዝም ብሎ እንዳልባሌ አንድ ነገር ከነገሩት ሰው ይረሳዋል ግን በጥያቄ አፋጥጡትና ልቡ እንዲንጠለጠል ያደርጋሉ የዛ ጊዜ ያችን ሊረሳት የማይገባት ቁም ነገር ያስጠብጡታል ማለት ነው እና የኡበይ ኢብኑ ካብ ኢማሙ አልሁፋዝ የተባለው ታላቁ ሰሃቢ ጃሚዑል ዋህይ ما هل تعلم اعظم ايه في كتاب الله يا ابي ያሉት እና በአላህ ቁርአን ውስጥ ወደር የሌላት ታላቋን አያት ታውቃለህ ወይ ብለው ጠየቁት ማለት ነው ይነግሩ ስለፈለጉ ነው ከዛ በፊት ማን ነግሮት ያውቃል በሚጠይቅ ጊዜ አላህ ወረሱሉ አለም አለ ያው አደባቸው ሰሃቦች እንደዚህ ነው ብዙ ጊዜ የሚሉት የሚያውቁት እንኳን ነገር ቢሆን አሁን አውቃለሁ ብለው መልስ ተመስጠት አላህና ረሱል ይወቃ ይሉ ነበረ ከዛ በተለመደው መልክ አላህ ወረሱሉ አለም አላቸው ትንሽ ዝም ብለው ቆዩና እንደገና هل تعلم اعظم ايه ኪታብ كتاب ኡበይ ብለው ጠየቁት አሁንም አላህ ወረሱሉሁ አለም አለ አሁን ትንሽ ቆየታሉና ሀል ተዓለሙ አዕظመ አየትን ፊ ኪታቢላህ አሉ ምን ያህል እንግዲህ ትኩረት እንዲሰጥበት እንትን ለማለት ነው ማለት ነው የጊዜ ሰውየው ጎበዝ ነው ያውቁታል ማለት ነው እንደሚያቅም ስለሚገባቸው ነው አቂል ነበረ በጣም ምን የአምበል ሱሐባ ይባል ነበረ ማለት ነው እነዚህ ሰው ጥያቄ ደጋግመው ሲጠየቁ ግን አቅሙን ማሰራት ጀመረ ማለት ነው ሰው ያለቀቁኝም መፈለግ አለብኝ አለና አላው አላህ ዓለም እያለ ጥያቄው እየተመላለሰ ሲደጋገም ግን መሞከር አለብኝ አለ ማለት ነው ተነሳሳ ስሜቱ ከዛ ወዳውኑ ሐፊዝ የአክበር الحافظ ነው ቁርአንን በአንድ ጊዜ ዳርስተዳር ፈተሸው ማለት ነው ምንድነው እንደዚህ በዚህ ደረጃ የምትቀመጠው አያት ማን ልትሆን ትችላለች አለና አላህ አሳወቀ ኢልሃም ሰጠው ማለት ነው ምናልባት ካልተሳሳቱኝ አላሁ ላ ኢላሃ ኢላ ወል ሐይል ቀዩም የምትለው ይመስለኛለች አለ ይህኒ ከልዕልሙ አበል ሙንዲር አሉ አንተ ጎበዝ ነህ አቃለሁ አይደለም እንዴ እውቀትህ ያስደስትህ ተወጥተዋል ጥያቄውን አሉት ማለት ነው እና እንግዲህ አንዳንድ ጊዜ ተማሪዎችን ለማበርታት ሲፈለግ እንዲህ አይነት ጥያቄ ማንሳትም ያስፈልጋል ሁል ጊዜ ተቀባይ መሆን የለበትም የሰው ልጅ አእምሮውን ማንቀሳቀስ ማስተም ማስተዋል ማመዛዘን መቻል አለበት ማለት ነው ስለዚህ ለእኔ ከልም ሽልማት ተሰጠው ማለት ነው አንተ ጎበዝ ወደር የሌለ አዋቂ ብልህ ልጅ ነህ ስለዚህ አዋቂነትህ ያስደስትህ ሌላ ሰው ቢሆን ይሄን አይችለውም ነበር ብለው ሞራል ሰጡት ማለት ነው እና እንዳልከውም ይቺ አያት ናት አዞማ አያትን ፊ የሚባለውን መልስ አጸደቁ ማለት ነው በሌላም በኩል አቡ ሁረይራ ሲሰሂሙ የቡኻሪ ወሙስሊም የተዘገበው ሐዲስ እንደሚነግረን በአንድ ወቅት ሰደቀተል ፊጥር ደርሶ ለሰደቀተል ፊጥርን ዘካ ሰብስቡ ተባለና ተምር ነውና አዝመራቸው የተምር አዝመራ ተሰበሰበ አንድ አውድማ ላይ ተከመረ እና ለምስኪኖች ከማከፋፈላቸው በፊት ሲመሽባቸው ነገጧት እናከፋፈለዋለን ብለው አንድ ዘበኛ መደቡ ማለት ነው ሌባ ወይም አውሬ እንሰሳ መጥቶ እንዳይበላው አቡ ሁረይራ ተመረጡና እዛ ዘብ እንዲያድሩ ተደረገ ማለት ነው እዛ እየጠበቁ ያሉ ሌባ መጣ ስልቻውን ይዞ እና ጨለማውን ለብሶ አፈሳ አፈስ እያደረገ በስልቻው መጎርጎር ሲጀምር አካገዘራ ከዘራፋሉና በወይራ እጅ ተፍንጅ ያዙት ማለት ነው እንዴት አንተ ሙስሊሞችን ዘካት አንተ መተስ ዘርፋለህ ምን አይነት አይናውጣ ሌባ ነህ ብለው ጮሁበት ማለት ነው ያነ ምን አለ ሌባው ወላይ በኔ የደረሰ አይደርስብህ አለ ያልተያዘ ሰው እኔን ችግር ብታውቅ ኑሮ አንተ አልባይ ታደርገው ነበር አላቸው ያቅበታል አንዳንዱ አፈጮሌ እንዴት አርጎ እንደሚያስተዛዝ እና እኔ ምላስ የሚቀመስ የሌለኝ ድሃ ነኝ በዛው ላይ ህፃናት ልጆች አሉ አያስተኙኝም ያለቅሳሉ በዛው ላይ እድ አለብኝ ኧረ ምኑን ነግራለሁ እንደው በኔ የደረሰ አይደረስብህ ብሎ ያለቅሳል ማለት ነው እና እሳቸው እንግዲህ በተሰጣቸው ኃላፊነት መሰረት እጅ ከፍንጅ ይዘው ራሱ ዘንድ ይዘ ቀርባለሁ ብለው ሲዝቱበት ቀፍድደው ይዘው እባክህ እንደ ዛሬን ሁለደኝ ብሎ አለቀሰባቸው አቡ ያው በችግር ነው የኖሩት ያቃሉ የችግርን ነገር እና ሆዳቸው አልቻለም ማለት ነው እንደዚህ እየተቀለበለበ ይሄ ሰውዬ እንደገና በመርዳት ፈንታ ሌባ ነው ብዬ ነገ ጠዋት ወስጄ ለነብዩ ባስረክበው እጁ ሊቆረጥ እኮ ነው ምስኪን ጤናማ ሙሉ አካል እንኳን ሮት መኖር ያልቻለ እንዴት አድርጓሉና ለቀቁት ማለት ነው ምን ቸገረ ተምሬን አልወሰደብኝ አስጠልያለሁኝ እሱም ደግሞ ስሩ ተብሏል በቃ እንዳይለመድ ያሉና ለቀቁት ማለት ነው ጧት ለፈጅር ያው ጀማ መምጣታቸው አይቀርም መጡ ልክ እንዳሰላመቱ አቡ ሁረራ በጎናቸው ሲያወረሱ ሳቃሉና አይነል አሲር አሏቸው ለወንጀለኛ ይዛን ነበርም እንዴት አለ አላችሁ ማፋ አለል አሲር يا رسول الله انه ذكر فاقه وبكى واستعطف እና በጣም እርሶ ቢያውት ኑሮ እንዳውም እርሶ አዛኝ ነው ተኔ የበለጠ ያዝኑ ነበር አለቀሰ ወደቀ ተነሳ ደግሞ አይለመደኝም አለ ችግር በጣም ስለቀጠቀጠው ነውና ያሳዝነኝ ጊዜ ተውኩት ለቀኩት አላቸው ተምሩን አስር አስጥል ያለውኝ በሚል ጊዜ ፈኢነሁ ሰይዑድ አልመለስም ብሎ ቃል ገብቷል ብሎ እሱን አስመ ነው ነገም ይመለስልሃል ይልቅም ሰብተህ እንዲጠብቅ አሉት ማለት ነው በዛ መሰረት ልክ ምን መቶ መቶ እንደሚመጣ ወኩኝ ነብዩ እንደማይወሹ አቃለውና ይላል በነጋታውም ሰው ስጠብቅ ልክ በዛው ሰዓት ጎበዙ አሁንም ቅርጭትን ይዞ ዱባ አለ ማለት ነው ማበስ ጀመረ አካ ከዘረፍ ዘሎ አሁንም እንቅ አንተ ሰው የተናንተና እንደዛ ተባብለን አሁን መልሰህ ትመጣለህ እንዴ አይ አንተ ነገር ችግር እኮ አያስቀምጥም በእኔ የደረሰ ሊደርስብህ እንዴት አድርገህ የቸገረው ሰው ውሸታም አይደለም ምን ቃል ኪዳን አለው አለ ራብ ያስተኛል እንዴ ልጆቹ ሲጫጩ ሲጮሁ የፈለገው ምናልባት አመልጥ ይሆናል ትላለህ እንጂ አንተ እንደዚህ ቃል ገብቻለሁ ስላለህ እንዴ ይላቸዋል አሁንም ወዳቸው ተንቦጨቦጨ እውነትም ችግሩ ጠንቶበት ነው የሰውዬ በቃ ምን ደግሞ ሳይለመድም ኮአላህ አይለመደኝም አበደን እንግዲህ አንተንማ ሞከርኩ በተደጋጋሚ ሌላ መፈለግ አለብኝ ብሎ አሁን ሙሉ ተገዝቶ ይለቀቃል በነጋታው ሄደው ሲመጡ አማ ፈዓለ الاسير አሏቸው የታደረከው አሁን ወንጀለኛው ዛሬ አላመጣህም አሏቸው ይህ ጊዜ እንደዛ አለኝ እኮ ደግሞ ተተናንቴ ባሰ በጣም አስተዛዘነኝ አለቀሰ ሲሉ እነሆ ሰይዑድ አሁንም ይመለሳል አሉ በሶስተኛውም እንደዛው ተመለሰ አሁንማ ሀዲ አኽሩ ሰላታ የመጨረሻ ነው አልቋል እንግዲህ አንተ ጋር ድርድር አያስፈልግም ፍርድህን ታገኛለህ ብለው ቀብድደው ያዙት ማለት ነው የዛ ጊዜ ሲስተሙን ቀየረ ጎበዙ ስለዚህ እንደማይለቁት ስላወቀ እኒ ለው አሊሙከ ሸይአን ينفعك الله به طول عمرك አላቸው አንድ ልዩ የሆነ ጠቃሚ ዕውቀት ሰጣለሁኝ እሷ ዕውቀት እድሜ ልክን ትጠቅመህ ትኖራለችና በዚህ እንደራደር አላቸው ጉቦ ፈጥ ማለት ነው ወደ ሙስና ዓለም ገባ እንግዲህ <laughs> አወራራ ደግሞ ኢልም ይወዳሉ በጣም የኢልም ነገር ከተባለ ሁሉ ነገር ይረሱታል ማለት ነው በቃ ምንድነው እሱ እንትዛየፈ ይህችን አያት ሁልጊዜ ቅራት አላቸው ማለት ነው ሱብሃንአላህ ኢብሊስ እንኳን ያቃል የአያተል ኩርሲይ ደረጃ ማለት ነው ይችን ግዜ በቤት ከቀራ በንብረት ምንም ነገር አደጋ አይመጣብህም በተለይ ሰይጣን የሚባል ነገር በዛ አካባቢ ዝር አይልም ማለትም ተቀራ ራይችንም ማካገኘው አሉና አሁንም ተስማምተው ለቀቁት ማለት ነው መጥተው ነገሩ አሁን ሴት አለ ሲሏቸው ዛሬማ አዲስ ነገር ተናገረ ምንድነው እሱ ይችን ሱራ ይችን አያት በዚህ መልክ የቀራ ሰው ምንም መጥፎ ነገር አያጋጥመውም በተለይ ሰይጣን በዛ አካባቢ በራይልም ብሎ ነገረኝ ምናልባት አጣለኝ ይሆን አላውቅም እንደዚህ ስላለኝ ነው ለቀቁት አለ ለቀርተ ሰደቀ እነሆ ለከذب አለ ረሱል እሱ በእድሜው ውሸት ነው እንጂ እውነት ተናግሮ አያውቅም ዛሬ ግን ሲጨንቀው ወግዱ እውነቷን ወለዳት አሉ እና አይተል ቁርሲ በዚህ ደረጃ መሆኗን እኔም እስማማለሁኝ እሱ ግን ለመዳን ሲል ነው ይሄን ያደረገው እንጂ አንተ ሊጠቅም ፈልጎ አይደለም ግን ሰው ለመዲያን ሲል መቼም የወደውን ነገር የማይፈልገውንም ያደርጋል እውነቱን ነው ብለው አጸደቁ ማለት ነው ስለዚህ እልመናቴ የሚጠቅም ቀጥ ከማንም ሰው ከኢብሊስ እንኳ ከተገኘ መቀበል አለብህ የሚለውን መርህ አስቀመጡ በዚህ ማለት ነው እና እንግዲህ አሁን አያተል ኩርሲይን ገና ፈዳኢሏን በመንደርደሪያ ላይ ነው ያለነው በሚቀጥለው እንመለሳለን ወሰለላሁ ዐለ ነብይ ወአለይሂ بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم እንደገና ተመልሰናል እና ስለ አያተል ኩርሲ ፈዳኢል ስለ አያተል ኩርሲ ክብርና ማዕረግ በተመለከተ ነብዩ በርካታ ሐዲሶች ተናግረዋል ከነዛ አንዳንዶችን ለምሳሌ እየጠቀስን እያለን ነው ጊዜ ያለቀውና አሁንም ወደ ፈዳኢሉ መቀጠሉን ትተን አሁን ወደ ቀጥታ ወደ አያቱ እንገባለን አላሁ ላኢላሃ ኢላሁ እና እንግዲህ ይህች አያ ምን መልእክት አላት በውስጧ ይህን ደረጃ ያገኘችው መልእክቷ ምንድነው ወደሚለው ስንመለስ የአላህን ሲፋትና ባህሪያት ነው የምትገልጠው ማለት ነው አንድ ህልም ትልቅ የሚሆነው ያ መውዱኡ በውስጡ ያዘለው መልእክት ነው ደረጃውን የሚወስነው ማለት ነው አላህ ላይ ተአልቅ ሆነ መልእክት ስላላት ነው ታላቅ ልትሆን ይቻለችው ማለት ነው እንደገና ብርቅዬ የሆኑ ቃላቶች በሌላ ቦታ ብዙ ጊዜ ያልተደገሙ ቃላቶች በውስጧ አሉ አላሁ ላ ኢላሃ ኢላ ሁወል አልሐይ አልቀዩም ኢላህ እስመል አዕظም የሚባለውም እዙ ውስጥ እንዳለ ተነግሯል ማለት ነው እነ ሊላሂ 99 ስማን ዘጠና ዘጠኝ የሚሆኑ ስሞች አሉት መን አህሳሃ دخل الجنه እነዛ ዘጠና ዘጠኝ ስሞችን ጠንቅቆ በስራ ላይ ላዋላቸው ሰው ጀነት ይገባል ከተባለው መካከል ዋናዎቹ ዋና ስም እዚህ ይገኛል ማለት ነው እና الله الاعظم في ثلاث صور በሶስት ስራዎች ይገኛሉ የሚል መጥቷል ማለት ነው አንደኛ በዚህ የሱረቱል በቀራ ላይ በዚህ አያት አላህ Subhanahu Wa Ta'ala አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል ሁለተኛ በቀጣዋ ሱራ ገና በመግቢያው ላይ አሊ ኢምራን አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል ሶስተኛ ሱረቱ ጣሃ ላይ አላሁ ላ ኢላሃ ኢላ ሁ አ አዎ ወአነት الوجوه للحي القيوم የሚለው አያት እነዚህ በሶስት ሱራዎች ላይ እነዚህ ሁለት ታላላቅ ስሞች ተደጋግመዋል ማለት ነው እና እነዚህ እዚህ ውስጥ ይገኛል ከተባለ በዚህ በሶስቱም ቦታዎች ላይ ጎልቶ የመጡት ቃላቶች ልዩ ቃላቶች አልሐዩል ቀዩም የሚሉት ሁለቱ ቃላቶች ናቸው ማለት ነው የነዚህ ጥምር ነው እስመል አዕظም የተባለው ማለት ነው ወይም አላሁ ላኢላሃ ኢላሁ ከሚለው ጀምሮ ያው እስመል አዕظም የታወቀ ነው ለፈል ጀላላ እነዚህ ሁለት ስሞች ሲደመሩ ሶስት ሆኑ ማለት ነው ከነዚህ ሶስት ስሞች ውስጥ እስመል አዘም አለ ወይም በድምሩ እስመል አዘም ናቸው ተብሎላቸዋል ማለት ነው እና ያለ እስመል አዘም እንደነው ይዳሱ ኢለዲህ አጃብ በዚህ ተተጠየቀ ጌታ የተጠየቀውን ነገር እንዲማይልበት ማለት ነው እና ወይደሱ ኢዘዲህ አዓድ ና በዚህ ያ ነገር ጠብቀኝ ብሎ ተተማጸነው የሚጠብቅበት የሆነ ልዩ ስም ነው ማለት ነው አላሁ ላ ኢላሃ ኢላ አላህ ማለት ኢላሁል ዓለሚን የዓለም ባለቤት ብቸኛ የአምላክ የሆነው ጌታ ላ ኢላሃ ኢላሁ ከሱ በስተቀር ሌላ ተወዳዳሪና ተመሳሳይ የሆነ ጌታ ምንም የለም ብቸኛው የዓለም ባለቤትና አምላክ ነው ማለት ነው እና አላህ ያው መጠሪያ ስሙ ነው ኢስቲቃቁ እንዴት ተጀመረ የሚለው ብዙ የቋንቋ ሰዎች የተለያየ መልክ ይሰጡታል በጥቅሉ ግን አላህ የሚለው ቃል ላኢላሃ ኢላሁ አላህ ማለት ረብል ዓለሚን የነብዩላህ ሙሳ ያው እንደፈሰሩት ወማ رب العالمين በሚላቸው ጊዜ ረቡ ሰማዋት ወልአርዲ ወማ በይነሁማ ይላሉ ማለት ነው እና የዓለማት ባለቤት የተባለው ሰማያትና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች ብቻውን ያስገኘ ኃይል ስሙ አላህ ይባላል ባጭሩ ማለት ነው ይህ ጌታ ላኢላሃ ኢላሁ እሱን በዛቱም ሆነ በሲፈቱ በአህዋሉም ሆነ በመብቱ የሚወዳደርና የሚፎካከረው ማንም የለም ብቸኛ ወሳኝ ኃይል ነው ማለት ነው አልሐዩል ቀዩም እንደገና ደግሞ ፍጹም ህይወት ያለው እርሱ ብቻ ነው ህይወት ያላቸው ብዙ ፍጡሮች አሉ ግን በሱ ህይወት አንጻር ሲታዩ ሌሎቹ እንደ ህይወት አይቆጠሩም ማለት ነው ፍጹም የሆነ የተሟላ ህይወት ባለቤት የሆነው እርሱ ብቻ ነው ይላል ማለት ነው አልቀዩም ቀዩቡ ሰማዋት ወልአርድ ሰማያትና ምድርን በዙሪያና በውስጣቸው ያሉ ፍጥረታቶችን ደግሞ የሚያስተዳድርና የሚቆጣጠር ዳር እስከዳር ሁሉንም ፍጥረታቶች የሚቆጣጠር እርሱ ብቻ ነው ማለት ነው እና እነዚህ እንግዲህ ስሞች ከማንም ኃይል ይለይታል አላህ Subhanahu Wa Ta'ala ባንዲቱ ስም እንኳን ሊወዳደር የሚችል ምንም ነገር የለም አላህ በሚለው ቃል ደረጃ በትርጉሙ እሱን የሚመስል ሌላ አላህ አምጡ ቢባል ሊመጣ አይችልም ማለት ነው አልሐዩል ካሚል አልሐያት ህይወቱ ደግሞ ፍጹም የሆነ መነሻው ከዚህ ጊዜ ጀምሮ የማይባል መጨረሻው እዚህ ጊዜ ላይ የማይባል መነሻ መድረሻ የሌለው ህይወት ገደብ የሌለው ህይወት እንደገና እንከን የማይነካው ህይወት ማለት ነው የሁጥሮች ህይወት ግን ከዚህ በጣም የደከመና የወረደ ነው ማለት ነው ለአላህ እንግዲህ ኡሉሂያ አንደኛ በኡሉህያው ደረጃ በውሸት ካልሆነ በስተቀር በእውነት የዓለም አምላክ ሊሆን የሚገባው አንድም ነገር የለም ማለት ነው ሰዳሞች ግን ውሸታቸው ሊደረድሩ ይችላሉ እኔ ለአስማውን ሰማይቱ ውሃ ነው ተጠሪ የሌለው ስም ባዶ ብቻ ነው ማለት ነው በተጨባጭ ግን በአላህ ደረጃ የዓለም ባለቤት ሊሆን የሚገባውና አምልኮ ሊሰጠው የሚገባው ማንም የለም ይላል ማለት ነው በህይወቱም ደረጃ እንደዛው የሰዎችን ወይም የሌሎችን ፍጡሮች ህይወት ካየህ እንደ ህይወት አይቆጠርም ለምን በይዘቱም በሂደቱም በመጠኑም በባህሪውም ከአላህ ህይወት ጋር ሊቀራረብ የሚችል ነገር የለም ማለት ነው ያአላህ ህይወት መጀመሪያ በጊዜም በቦታም አይገደብም ማለት ነው ፍጡር ግን ከጊዜ በፊት አልነበረም ከትንሽ ጊዜ በኋላ መጥቶ ነው ህይወት ያለው የሚባለው ማለት ነው ከትንሽ ቆይታ በኋላ ደግሞ ያቺ ህይወት ትከስማለች ማለት ነው ትልቅ ብላ ድርግም የምትል ነገር ናት ህይወት የምትባል ቋሚ ነገር አይደለችም ማለት ነው በዛቸውም እድሜዋ ደግሞ ስንት ያጋጥማታል በየቀኑ የተለያየ ችግር ይፈራረቅባታል በህይወ በፍጡሮች ህይወት ላይ ማለት ነው አላህ ግን የሁሉ ነገር የለበትም ስለዚህ የፍጡር ህይወት አላህ የቀደረልህን ያደረጉትን ያህል ነው አንዳንዱ ገና በጽንስ የሚጨነገፍ አለ አንዳንዱ ተወልዶ ወዳውኑ የሚሞት አለ አንዳንዱ በሁለተኛው ቀን በሶስተኛው ቀን በሳምንቱ በወሩ እንዳለ እንግዲህ እንደ ድርሻው ነው እንጂ ዘላቂ የሆነ ቋሚ ህይወት ያለው ምንም ነገር የለም ከአላህ በስተቀር ማን ያላህ ህይወት ግን ፍጹም የተሟላ ነው መጀመሪያ በጊዜም በቦታም በሚወሰንና የሚገደብ አይደለም ከዚህ ተነስቶ እስከዚህ ድረስ ነው ህይወቱ የሚባል ነገር የለም ማለት ነው እንደገና ደግሞ በሂደቱም እንደዛው ፍጹም ነው ማለት ነው የፍጥሮች ህይወት በሽታ ይተናወታቸዋል በየቀኑ ህይወትን የሚያዳክም ነገር የሚያስተናክል ነገር ይመጣባል ፍጹም ህይወት አትኖርም ማለት ነው ዛሬ ታማል ነገ አንድ ነገር ተሰብራል ነገ ደግሞ አንድ ችግር ታስራል የተለያዩ ነገሮች ሁልጊዜ ጻራ ህይወት የሆኑ ነገሮች ነው ሁልጊዜ የሚዳስሱህ ማለት ነው አላህ ግን አንድ ነገር ህይወቱን የሚያደፈርስ ነገር ጭራሽ አይነካውም ማለት ነው ምክንያቱም የሁሉም ባለቤት ስለሆነ ህይወቱን እንከን እንባል ነገር አይነካውም ማለት ነው እና ሞት የሚባል ነገር አይመጣበትም እርጅና የሚባል ነገር አይነካውም ህመም የሚባል ነገር አያውቀውም ለምን እነዚህ ሁሉ የሱ ፍጡሮች ናቸው እንዴት አድርገው እሱን ይደፍራሉ እና ህይወት ማለት ይሄ ነው ማለት ነው በሙሉ መልኩ ሲታይ ፍጹም ህይወት ሊባል የሚገባው የሱ ህይወት ነው ማለት ነው ምክንያቱም አንድ የሚያቆስረው ነገር የሚያስቀይመው ነገር ቅስም የሚሰብር ነገር የሌለበት ህይወት ይሄ ነው ፍጹም የሆነ ህይወት ሊባል የሚገባው የዚህ ባለቤት ነው ይላል ማለት ነው ስለዚህ የዚህ አይነት ህይወት አለው አለ ወይ በአለም ላይ ከተባለ አለ ማለት የሚችል ሰው አለ አለ ሊሞክር እንኳን አይችልም የት አላምጣው ቢባል አይችልምና ማለት ነው ስለዚህ የሚያቃቸው ሁሉ ማንንም የምናቃቸው ሁሉ ይወት ያላቸው ነገሮች አንደኛ እድሜያቸው ውስጥ ነው ይፈልገውን ያህል እድሜ ባለጸጋ ቢባል አንድ ቀን ሞተ የሚባል ዜና ይመጣለታል ማለት ነው ይህ ሁሉ ነፍስ ዛይቀቱል ሞት እንዳለው አንድ ቀን ታመመ ሐኪም ቤት ገባ መባሉ የማይቀር ጉዳይ ነው ማለት ነው አንድ ቀን ተወነጀለ ታሰረ የሚባል በረዝገንቱም ቢሆን ይታሰራሉ ቀን አጋጣሚ ማለት ነው ይሄ እንግዲህ ህይወትን የሚያቆስሩና እንትን የሚሉ ነገሮች ሁሉ የሚፈራረቅበት ህይወት ሊባል አይገባውም በአላህ ህይወት አንጻር ሲታይ አላህ ግን ህይወትን የሚያደፈርስም የሚቀለብስም የሚጨርስም ነገር ስለሌለበት የፍጹም ህይወት ባለቤት እሱ ብቻ ነው ይላል ማለት ነው አልቀዩም እንደገና ደግሞ በራሱ ራሱን በራሱ የተቋቋመ ጌታ ነው ማለት ነው ማለት ምንድነው የማንንም ድጋፍ የማይሻ ማለት ነው በፍጡር ለዓለም ምናቀው ዓለም ላይ ፍጹም በራሱ የቆመ የሚባል ኃይል የለም አለ አላህ ባይፈጥረው አያለን የሚሉት ንጉሶች ሁሉ የሉ መጀመሪያ አላህ ፈጥሮ አምጥቷቸው ነው ለተወሰነ ጊዜ ይህን ሚና እንዲጫወቱ የሚያደርጋቸው አላህ ባያመጣቸው ኑሮ በገዛ ጉልበታቸው በጀሻቸው ሊመጡ አይችሉም ማለት ነው ከመጡም በኋላ ደግሞ መሄድ አይፈልጉም ነበር ዘላለም መኖር ነበር የሚፈልጉት ለምን ነው በየቀኑ የሚፈነገለው የሚባረረው የሚታሰረው የበራሱ አይደለም የቆመው አላህ መጀመሪያ ያመጣው አላህ ነው እሱ ኑር ያለውን ያህል ያኖረዋል ግን በሱ አስተሳሰብ በእውቀቴ በጉልበቴ በጀይሼ በጦሬ ነው መስሮት የህዝብን ገንዘብ ያባክናል ለአንድ ቀን ደቂቃ ላይ ይጨምር ነገር አላህ ያለው ሲደርስ ማለት ነው ስለዚህ ቀዩም የሚባል ነገር የለም ከአላህ በስተቀር ማለት ነው በሌሎች ድጋፍ ነው ከአላህ ጀምሮ ያው የራሱም ዘመዶቹም ወገኖቹም አሽከሮቹም እየተረባረቡ የሚሰጡት ህድማ ደካማ ስለሆነ ነው ራሱም አይተማመን ስለሆነ ጥበቃው ራሱ አንድ ሰው ባለ አንድ ባለ ስልጣን አሁን በሻሬ ላይ እንዳንተ መኪናውን አስነስቶ ብቻውን ሊሄድ ይችላል አይችልም አለቃ ነው ግን አይችልም ይሄን ያህል መብት የለውም ተፈልገው ሰፈር መሄድ አይችልም ማለት ነው ለምን በራሱ በራሱ አይተማመንምና ይሄ ህይወት አይባልም ከህይወት በታች ነው ራሱ ማለት ነው ግን አላህ Subhanahu Wa Ta'ala ማንንም አይፈራም የማንንም ድጋፍ አይሻም ፍጥረታት ሳይኖሩ ብቻውን ነበረ ምንም ነገር ዛሬ ካለበት በርሰን አይቀንስም አይጎልም ማለት ነው አሁን ነገም በሙሉ ያልቃል ዓለም ባዶውን ይቀራል ለመሪን ሙልኩ ይላል የዛ ጊዜ ስልጣኑ ምንም የሚፈራው ነገር የለም ምን የሚጎልበት ነገር የለም ማለት ነው ግን ሁራንም እንደዚህ መላይኖች በአለምን አስጨንቀን በሰማይ መላይኮች በምድርም ጅኖች ሰዎች የሁሉን ፍጥራት እየተርመሰመሰ አንድ ነጥብ ለስልጣን የምታበረክተው ነገር የለም ለራሱ ብቻ ታወክ ማለት ነው እና ስለዚህ በራሱ ራሱ በራሱ የተማመነ የማንንም ድጋፍ የማይሻ የማንንም ተቃውሞ የማይፈራ አንድ ትንሽ ሰልፍ ስትወጣ የሚርበደበደው ባለስልጣን ወዳውኑ ያለ የሌለ ነው አውጥቶ ይለቅብሃል ማለት ነው ለምን ዝም ታልኩት በቃ ብሎ ስለሚፈራ ማለት ነው ጌታ ማለት ነው አይፈራም እና ህይወት ማለት ይሄ ነው ይላል አንደኛ እንግዲህ ቀዩ ማለት ራሱ የማንንም ድጋፍ የማይሻ የማንንም ጥቅም የማንንም ጥቃት የማይፈራ የሆነ ቀዩ ይባላል ማለት ነው አንደኛው ትርጉሙ ሁለተኛው ትርጉሙ ደግሞ አልቀዩም ቀዩ መስተማዋት ወልአርድ ማለት ነው ዓለምን ዳረስተ ዳር የሚቆጣጠርና የሚመራ ቋሚ ተቆጣጣሪ ማለት ነው ዓለምን ዳረስተ ዳር ተሊቅ ደቂቅ በጨለማ በብርሃን በሩቅ በቅርብ በሰማይ በመሬት በዱንያ በአፈራ ያሉ ፍጥረታቶችን በሙሉ አንድ ባንድ የሚቆጣጠር ምጥራቸውን የሚያቅ እሱ ብቻ ነው ማለት ነው ሌሎች ግን በዚህ ደረጃ ስልጣን ያላቸው ኃይል ያላቸው ብትፈልግ አይገኝም በዚህ ይለያል ጌታ Subhanahu Wa Ta'ala ማለት ነው እና መጀመሪያ ራሱ በራሱ የማንንም ድጋፍ የማይሻ ራሱ በራሱ ፍጹም የሆነ ቋሚ ኃይል ማለት ሲሆን ሁለተኛው ደግሞ ዓለምን በሙሉ የሚቆጣጠር ሙራቂ በለዓለም ማለት ነው ዓለምን በሙሉ ዳር ተዳር በሚቆጣጠር ቢፈልግ በደቂቃ ሊያጠፋው በፈልግ በደቂቃ መልሶ ሊተካው የሚችል ኃይል ነው ማለት ነው እና የዚህ አይነት ኃይል መሆኑን አላህ ራሱን በራሱ እያስተዋወቀ ነው ማለት ነው እንደማንኛውም ተራ ነገር አድርገን እንዳንገምተውና እንዳንሳሳት ማንነቴን በቀላሉ በዚህ መልክ ወቁኝ ማለቱ ነው ላተሁዙ ሲነቱ ወላ ነው እና ይህ ጌታ Subhanahu Wa Ta'ala ሌላው ይቅርና ህይወትን የሚያደብሱና የሚያዳክሙ ነገሮች በሱ አካባቢ ዘር እንደማይሉ ስለተገለጠ። ሌላው ቀርቶ ሲና እንኳን አትይዘውም ይላል ሲና ማለት ኑዓስ ይባላል የእንቅልፍ ሙቀድማ እንቅልፍ ሊመጣ ሲል ሰውነት ይዝላል ማለት ነው እና ታዛጋለ ይባላል አይደለም እና ዲካም ዲካም ይሰማሃል ከዛ አይነት ከደን ከደን ማለት ይጀምራል ይቺ አይነት ይቺ እንኳን ጸባይ ራሷ ጸረ ህይወት ናት ህይወት ነሽድ አልነበርክም እንደቀደም እንደፈለግ ስትንፈስ ስትፈነጠር ስትጫው የነበርከውን እንቅልፍ ሲመጣ ዝልፍልፍ ትላለህ የራሱ ህይወት እየተዳከመች ነው ማለት ነው ወዳልታወቀ አልታወቀ ባህሪ እየሄደች ነው አላህ ይህች አይነት የእንቅልፍ ምልጃ ወይም ሸለብታ የምትባል ነገር እንኳን አትነካውም እቺ ተነካችሁ ራሱ የዲክመት ባህሪ ታየበት ማለት ነው ይህች እንኳ የለችበትም ይላል አላህ Subhanahu Wa Ta'ala ካሚለ ለሐያት ወነሻት ከመሆኑ የተነሳ ማለት ነው እና የእንቅልፍ ሸለብታ አትነካው ወላ ነው ዋናው እንቅልፍ ደግሞ አይደፍረው ይላል ማለት ነው እንቅልፍ ለፍጡር አስፈላጊ ነው ለፈጣሪ ግን አይገባውም እና ዋናው እንቅልፍ እንግዲህ ትንሿ ሸለብታ አትነካው ሲባል እሷ አቅማ ደካማ ስለሆነ አቅቷት ነው እንዳይመስለው ትልቁም እንቅልፍ ቢመጣ አይነካውም አላህ Subhanahu Wa Ta'ala ማለት እንቅልፍ ሸለብታውም ሆነ ዋናው እንቅልፍ ጸረ ህይወት ነው ህይወትን ከአገልግሎት የሚያደርግ ነገር ነው አንድ ሰው እንቅልፍ ሲይዘው አይኑ ያያል ጆሮ ይሰማል አምሮ ያስባል እንደ ሞት እኮ ነው ጀናዛ ነው የሚሆነው አይደለም እንዴ ስለዚህ መለስተኛ ሞት ነው እንቅልፍ ይሄ ባሪ ጌታ ላይ መጣ ተባለ የሞት ጠባይ አገኘው ማለት ነው ስለዚህ ጌታ አይተኛም ሰላም እንቅልፍ የሚባል ነገር የለም መዘንጋት የሚባል ነገር የለም መርሳት የሚባል ነገር የለም ان الله لا ينام على الرسول عليه الصلاه والسلام الله እኮ አይተኛም አሉ ولا ينبغي له ان ينام ደግሞ ሊተኛም ያምረው እንደ አይገባውም አሉ እና يخفض القسط ويرفعه ዓለምን በሙሉ ቁጭ ብድግ የሚያረጋት ዳር ስተዳር የሚቆጣጠራት እኮ እሱ ነው እሱ እንቅልፍ ቢይዘው ዓለም በቅጽበት ከዛ ይጠፋል ትቆጣቆታለች ማለት ነው ሰባት ሰማይ ባዶ አየር ላይ አይደል እንደተንጠልጥሎ ያለው ወንትኩ ሰማይ አንተ على الارض እንቅልፍ ሸረብ ቢያረገው ፓይለቱን እንቅልፍ ቢወስደው አየር ላይ ምን ይሆናል 300 400 ሰዎች ነው ምንድነው የሚሆነው ባህርም ይሁን ማንም ይሁን እሱም ጭምር ሁሉም አንድ ያልቅለታል ግን አላህ ሰባት ሰማያት በሙሉ የምድርንም የተሸከመውን ዓለም ሁሉ እሱ ነው ወጥሮ ያዘው ሚዛኑን ማለት ነው እሱ እንዲግል እንዳለ አልቆልናል ሁላችንም ዳር ተዳር ማለት ነው ስለዚህ ይሄ ያላህ አዘማ እንግዲህ ምን ያህል እንደሆነ በዚህ ማወቅ ትችላለህ ማለት ነው እሱ አንድ ቀን እንግዲህ መላእክት አይባል መለኪያ መደኪያ የለው ይሄን ያህል ጊዜ የሚብሎ የሚወሰን ነገር የለም እንቅልፍ የሚባል መዘንጋት የሚባል ነገር የለም ዓለምን ዳር ተዳር ሙባሸረተን ነው የሚቆጣጠራት ማለት ነው አንተ አሁን አንድ ቦታ አንዲት የተወሰነ ስልጣን ካለች ከሙታይዶች ነው የምታስተዳድረው ቀበሌ እንኳን ብትኖር የተለያዩ ሰዎች ረዳቶች አሉ እነዛ ሰዎች በየቤቱ በየአካባቢው የሚሰራውን ነገር ተቆጣጠርን እንኳን ብትል የተወሰነ ጎላ ጎላ ያለውን ነገር ነው የምታውቀው እንጂ በየቤቱ በየጓዳ ጉድጓድ ያለው ሚስጥር አንተ ታውቃለህ አላህ ግን በአንተ በሰውነት ውስጥ በስሜት ውስጥ ያለውን ቢዛት ሱዱር ሙሽ በጓዳ ጉድጓዳ በስሜት ውስጥ ያለውን እያንዳንዱ የበላይነል በሸር በላይነ الحيوانات በላይነ النباتات እያንዳንዷ ያን መቼ እንደትበቅል መቼ እንደምትወልድ መቼ እንደምትሞት ሁሉን ነገር ቅጠል ተዛፉ ላይ መቼ ተቀንጥባ እንደምትወድቅ ሳይቀር ያውቃል ይህን ሁሉ የሚቆጣጠረው ጌታ እንቅልፍ ቢይዘው ምን ይፈጠራል ስለዚህ ሸለብታም ዋናው እንቅልፍ ቢሆን አይነካውም ይላል ማለት ነው ፍጹም እንግዲህ ያው ማለት ፍጹም ተቆጣጣሪ ማለት ይህ አይነት ጌታ ነው በእንዲህ አይነቱ ጌታ ታዲያ ቢገዙት ምን ይገዛበታል እሱን ደግሞ ታልተገዛ ማን ነው መገዛት የሚገባ ነው አላህ ማንነቱን ስታውቅ ለጌታ እንግዲህ አንተ በጣም እፍረት ነው የሚሰማ እንዲህ አይነቱን ጌታ እንዴት እንደቀላል ነገር ረስተና ዘንግቼ እሱ የጠላውን እሰራለሁ እሱ የከለከለውን እሱ የወደደውን ያዘዘኝን አጓድላለሁ ማለት እንግዲህ እንድትችል ነው ማንነቱን በዚህ መልክ የሚነግርህና የሚያስተዋውቅህ ማለት ያተሁዱ ሲነቱ ወላ ነው እና የሸለብታም ሆነ ዋናው እንቅልፍ እሱን አይነካውም ሊይዘው አይችልም ይህንን ቢያደርግማ ኑሮ ህይወቱ ራሱ ይጓደላልና ጸረ ህይወት ነው ራሱ እንቅልፍ እንቅልፍ ለፍጥሮች አስፈላጊ ነው መጋቢ ነው በስራ ለዝለው ደክመው የዋሉት የተወሰነ ጊዜ እንቅልፍ ሲይዛቸው እንደገና ሰውነታቸው ታድሶ ይመለሳል ጌታ ግን የዛ አይነት ድክመት ማረቂያ አያስፈልገውም ምንጊዜም ፍጹም የተሟላ ህይወት አለውና ይላል ማለት ነው ለው ማ ፊ ሰማዋቲ ወማ አርድ ይላል ስለዚህ ይህን ያህል እንደ ሀያልና ፍጹም የሆነ ጌታ ለዓለም ምኑ ነው ዓለም ከሱ ጋር ያላት ግንኙነት ምንድነው አላቀዋ ካልክ له ما في السماوات وما الأرض። በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የሱ ናቸው ይላል ይሄ ደግሞ ሌላው መለዮ ነው ማለት ነው ከሱ ውጭ ያለ አይን አለም በሙሉ በሰማይ በምድር ያለ የሱ ነው የሚባልለት የለም በውሸት እንኳ ቢሆን ማለት ነው በውሸት እንኳ ቢሆን የለም ይህን የተናገረ ሰው የለም እስካሁን ድረስ ሱብሃንአላህ ምድርን በተወሰነ ደረጃ የተወሰነች ክልል አና ረብኩም ያሉ ባለጌዎች ተገኝተዋል ግን ሰማይ መሬትና በውስጥ ያለው ፍጥረታት በሙሉ የኔ ንብረት ነው ብሎ መግለጫ የሰጠ እስካሁን አልተገኘም አላህ ግን የሁሉ ዓለም የኔ ነው ይላል ወስነቱ በምንድነው ኸልቀን ወሙልከን ወአቢዳ ይላል በመፍጠር በማስገኘት በሰማይ በምድር ውስጥ ያሉ እልቆ መሳፍርት የሌላቸውን ፍጥረታቶች ካልነበሩ ያስገኘው እኔ ነኝ ምንጩ እኔ ነኝ ይላል ማለት ነው ከተገኙ በኋላ ደግሞ የሚያስተዳድራቸው ምን የፈቀደውን ያህል እንዲኖሩ እንዲያፈሩ የሚያደርጋቸው እሱ ነው ማለት ነው የሚገዛቸውም እሱ ነው ፍጥረታት እንደፈለጉ ቢሆን ኑሮ መሞት መሻር መወገድ የሚፈልግ ሰው አልነበረም ሁሉም ተዘላለም መኖር ይፈልግ ነበረ ግን እሱ ይቆጣጠረዋል በሰጠው መሰረት ነው ሁልጊዜ ቀጠሮ ሲደርስ ያነሳል ያለው በግድ ያግዛል ማለት ነው ይሄ ፍጹም ስልጣን የሱ መሆኑን ለምን አያሳያችሁምና አትረዱም ይላል ማለት ነው በመፍጠርም በማስተዳደርም በመቆጣጠርም በመግደልም እኔ ነኝ እኮ መዳኛችሁ ያለሁት ይህን ልትክዱ ትችላላችሁ ይላል አላህ Subhanahu Wa Ta'ala من الذي يشفع عنده الا باذنه ታዲያ ይህ አይነቱ ኃያልና ፍጹም የሆነ ጌታ እንግዲህ ክብሩንና ግርማውን በዚህ መልክ ለመረዳት ከሞከራችሁ ነገ እሱ ፊት ለፍርድ በምትቀርቡ ጊዜ እሱ ካልፈቀደና ካላዘዘ በስተቀር ማን ነው በሱ ሽምግልና ሊሰጥ የሚሞክረው ይላል እና እንግዲህ አላህ ከሀያላን ሁሉ ሀያል ነው ተምታሰቡት ሁሉ በብዙ ጥፍ የበለጠና የደነቀ ጌታ ነው አላህ በገሃድ ብታውና ብታውቁ ኑሮ ከቶውንም ሌላ ነገር ግምት ጭራሽ አትሰጡትም ነበር ማለት ነው ግን አላህን ባለማየታቹ አንዳንዶቹ እንደለለ ጭራሹን አንዳንዶቹ ደግሞ አለ ቢሉም በመሰረቱ ቢያምኑበትም እንደ ተራ ነገር ወይም አንተ እንደምታውቀው ባለስልጣን አድርገህ ትወስደዋለህ ማለት ነው በትክክል ባለበት ተጨባጭ ሁኔታ ብትረዳው ግን አላህን እኮ ቀጥ ብሎ ማየሰብ የሚቻልበት ሁኔታ አይደለም ግርማ መጎሱ በጣም የላቀ ነገር ነው ማለት ነው ስለዚህ ማን ዘልዲ የሽፋው እንደው ኢላ ቢኢዝኒ ሐቂቃው በሚገለጥበት ጊዜ ነገ የውመል ቂያማ የአላህ እንግዲህ ታላቅነት ሁሉም ሲረዱ በተጨባጭ በመድረክ ላይ ሲቀርቡ በዛ ጊዜ ያቃሉ ማለት ነው ትልቅ ነን ያሉት ሁሉ መላእክቶች እነ ጅብሪል እነ ሚካኤል የመሳሰሉት እንኳን ሊቃውንቶቹ ከነብያትም እነ ኡሉል አዝምን የሚያክሉት ነገሮች ሳይቀሩ ተልፈስፈው ሁላቸውም ነፍሲ ነፍሲ የሚሉበት ጊዜ ይመጣል ማለት ነው እና ዛሬ አንድ ነገር ከቸገረ ትልቅ ሰው ዘንድ ይገላማተር እስኪገለኝ ሽምግልና ልላክ ትላለህ ይሄ በየመል ቂያማ በሚሆንበት ጊዜ ግን አላህ ሲቆጣ የየመል ቂያማ መድረክ ሲከፍትና ሁሉንም ወደ አዘጋጀላቸው ቦታ ሊሸኛቸው ሲዘጋጅላቸው ወጃን የየመል ረቡከ ወልመለኩ ሰፈን ሰፋ በሚልበት ጊዜ ሁሉም የዓለም ህዝብ በሙሉ ተሸክፎ አንድ ሜዳ ላይ ይሰበሰባል ከአደም እስከ መጨረሻው ሰው ያለው በጅንም እንደዛው በሙሉ በአለም ላይ የነበረው ጅን ማለት ነው መላእክቱም በሰባት ሰማይ የነበረው የሁሉ ፍጥረታት አንድ መድረክ ላይ የሚሰበሰብበት ጊዜ ይመጣል ነው የሚለው የዛ ጊዜ እንግዲህ ዛሊሞች ኩፋሮች ሙጅሪሞች አቅማቸውን ያውቁና ይርበተበታሉ ከጭንቀታቸው ብዛት የተነሳ ፀሐይ ራሱ ባናታቸው ላይ ተደቅና እንደ ሽሮታ አለ ላበታቸው እንደ ባህር ይውጣቸዋል በዛው ጥንቅት ላይ በሚሆኑበት ጊዜ ሰዎች አሁን ችግር ሲያጋጥማቸው ሽማግሌ መላክ የተለመደ ነውና ማንን እንላክ እያሉ ይሸረደዳሉ ማለት ነው ወላ ጊዜ የተለያዩ ታላላቅ ሰዎችን ለመላክ ይሞክራሉ ተመጀመሪያው ሰው ታደም ጀምረው ማለት ነው ሲጠየቁ ግን ነፍሲ ነፍሲ ነው የሚለው ሁሉም ማለት ነው እኔ ትልቅ ሰው ነኝ ምናልባት ጌታን እጄ ብጠይቀው ይሰማኝ ይሆናል ብሎ የሚወላዳ ሰው የለም ሁሉም አቅሙን ያጣል ትልቅ የተባለው ባለሟል የተባለው ሁሉ ሳይቀር ነፍሲ ነፍሲ ان ربي غضب اليوم غضبا لم يغضب مثله قبله ولن يغضب مثله بعده ጌታዬ የመጨረሻ ቁጣ ተቀጥቷል እንደ አይነት ቁጣ እስከዛሬ ተቆጣ ያቀም ወደፊትም አይደግመውም በዚህ ሁኔታ ላይ እያለ ጌታ ፊት እኔ ምንም ነገር እጀ መጠየቅ አልችልም እያለ ሁሉም ወደ ኋላ ነው የሚንሸረተተው ነው የሚለው ስለዚህ መንዘለዲ የሽፈው እንደው ኢላ ቢኢዝኒ በዛ ቦታ ላይ ጌታ ታልፈቀደና ታልጋበዘው በስተቀር ማን ነው ወንዱ እኔ ያለሁኝ ብሎ ለችግረኞች መፍትሄ ሊፈጥን ሊሰጥ እኔ ዘንዳ ሽምግልና የሚመጣው ይላል ግን ዛሬ ስላላወቃችሁኝ እንደቀላል ትቀልዳላችሁ ማለት ነው እና ይሄ ሲባል ሸፋ ጭራሽ ማለት አይደለም ሸፋ ሸርጥ አለው ማለት ነው አላህ ጋራ መጥቶ ቀርቦ አንድ ሰው በገዛ ፍቃዱ በገዛ ፍልስፍናው ገሌ የሚባል ሰው ችግረኛ ነውና ባክማርልኝ ብሎ ሊመጣ አይችልም ማለት ነው እንግዳውስታ እኔ ራሴ ጋብዛለሁ ሸፋ ሊያረጉ የሚገባቸውን ሰዎች በሚሸፈሩበት ቦታ ላይ እገሌን ለእንዲህ አይነት ክፍል መድብዋለሁ እሱ ለነገሌ ተጠየቀላቸው ቀበላለሁ የሚል ፍቃድ ይሰጠዋል ያነ ያንን ፍቃድ የተሰጠው ሰው ሊጠይቅ ይችላል በተሰጠው ፍቃድ መሰረት አለበለዚያ ትልቅ ነይ ብሎ በገዛ ስሜቱ ተነስቶ ወይም ደግሞ መልማዎች ስለመለመሉት ሽማግሌ ተመርጫለሁ ብሎ እኔ ዘንዳ ዝር ሊል የሚችል ማንም የለም ይላል ማለት ነው ጌታ ተፈቀደና ተጋበዘ ግን ትጠይቃለህ ያው በትዛዙ መሰረት ያኔ ይቀበላል ጌታ ሳይፈቅድ ግን እንደ አንተ ትልቅ ነይ ብለህ ዝም ብለህ ልጠይቅ የምትችልበት ምክንያት የለም ነው የሚለው ያለሙ ማበይና አይዲህም ወማ خلفهم እና ፍጥረታቶችን ደግሞ አንድ ባንድ ፍለፊታቸው ከጀርባቸውም ያለውን ነገር ያቃል ይላል እና አላህ Subhanahu Wa Ta'ala አንተንም እኔንም ያንን ማንኛውንም ሰው የሚያቀው በቁንጥል አይደለም ማለት ነው እያንዳንዳችን ከእስከ ነው የሚያቀን ከላይ እስከ ውስጥ ከጣፍ እስከ ድረስ ያለችንን ስሜትና ሁኔታ ሁሉ ያን ያቃል ከመፈጠራችን በፊት የነበረው ሁኔታ ያቃል ከሞትን በኋላ የነበርንበትን ያቃል እያለን የነበርንበትን ያካል በጨለማ በብርሃን በዘመን በሁሉ ነገር በሆንክበት ሁን ከዙሪያ ያለው ሹኡንና ምስጥር ሁሉ አብጠርጥሮ ያካል ከሱ የሚደበቅ ምስጥር የለም ማለት ነው ስለዚህ እንዲህ አይነት ጌታ መሆኑን አውቃችሁ ጠንቀቅ ማለት አለባችሁ ከዚህ ለፊታችሁም ከኋላችሁም ያለውን ነገር የፈለገውን ያህል ብትጠነቀቁና ብትደብቁት ከሱ የሚደበቅ ነገር የለም ይላል ማለት ነው ولا يحيطون ሸይ ምን علمه ኢላ بما ታውቃቱ ደግሞ እሱ የፈቀደውንና የፈለገውን ያህል ካልሆነ በስተቀር ፍጥሮች ጭራሽ አይከቡም ሊያውቁ አይችሉም ማለት ነው ማንም አዋቂ ሊቅ የሚባለው በአለም ላይ በሰማይም ሆነ በምድር መላእክታም ጅንም ሰውም ይሁን የፈለገው አዋቂ የተባለ ሊቅ ጌታ ያደረጎተውን ያህል እኔን ትውቀት ነው የሚያውቀው ማለት ነው እንጂ የተሟላ እንደ ጌታ ዓለምን ያካተተው እውቀት ማንም የለውም በዚህ ባህሪውም ደግሞ ማንም አይወዳደረውም ማለት ነው ፍጡር ማናት እንኳን የጌታን ሹን ቀርቶ የራስን ሹን አታውቅም አንተ እንደ ፍጡር የፈለገው ሊቅ ፕሮፌሰር ምን ሙስተሻር ብትለው የራሱን ዙሪያ አያቀም የራሱን የውጭ አካሉን ብቻ አይደለም የማያቀው የውጭ አካሉን የማያቀና የማያይ ነው ፍጡር ፍጡር ጀርባውን ያህል አንተ ጀርባ ይታያል አሁን ጀርባ ይታያል ሱብሃንአላህ የሰው ልጅ ደካማነት እቺ ጀርባ ወደ ኋላ አይን ስለዚህ ስለሆነ ነው ግንባርን ታያለህ ግንባርም አይታይም ትንሽ አይን ጎድጎድ ስላለች እዛው ስሯ ያለውን አታይም ማለት ነው አጣቅም እዚህ ላይ አሁን ቆሻሻ ቢኖርበት ጭን ቆሻሻ ብሎ ጓደኛ ነው የሚጠርግልህ አንተ አታያት ይሄ ነው ፍጡር ደካማነት ጌታ ግን ማ ምን የማበይና አይዲህም ወማ ኸልፈሁም በሰማይ በምድር በጨረማ፣ በብርሃን በሩብ በጥርብ ያለው ሁሉ ነገር በውስጥ ካለ በደም በጥንት ውስጥ ያለውን ነገር ሁሉ የሚያይና የሚያጭ የሆነ ጌታ ነው ይላል ማለት ነው ስለዚህ ወቅቱ ስላለቀ አያቱ ማጠቃለል አልተቻለም ነገ ኢንሻአላህ እንደገና እንመለስበታለን ወሰለላሁ ዐለ ነብይ ይላልካ